تحمله الملائكة إن في ذلك لآية لكم إن كنتم مؤمنين أعوذ بالله السميع العليم من الشيطان الرجيم ما زال السياق الكريم مستمرا مع الأمور الاجتماعية የበቀራ ሂደት ያው ሁለገብ ስለሆነ በተለያየ የሰዎች ህይወት ዘርፍ እየዳሰሰች ሰሞኑን ስለ ማህበራዊ ጉዳይ በጋብቻና በፍች እንዲሁም በኢዳ ከዛም ጋር ተዛምዶ ያላቸው ልጆች ማሳደግን በተመለከተ እያወሳ ነበረ ያለው። አሁንም እሱኑ በመቀጠል ላይ ማገባደጃ ላይ ነው ያለው እና እንደሚታወሰው ዒደተ ኒሳ የሚባለው በኢስላም የተለያየ መልክና ዘርፍ አለው። ይሄ ሊታወቅ የሚገባ ነገር ነው። ሰዎች የሚያውቁት የተፈታች ሴት ሶስት ወር ዒዳ ትቆጥራለች በሚል ቁንጥል ሀሳብ ብቻ ነው። ይሄ ከአራት አንዱ ብቻ ነው። የተፈታይ ሴት በወር የምትቆጥረው ደም የወርሃዊ ደም የሌለባት ከሆነች ነው። ይህን ሁላችሁም ልታስታውሱ ያስፈልጋል። በወር የምትቆጥረው የወር አባ ማታይ ወይ ገና ህፃን የሆነች ወይም የመጨረሻ ደማ የተቋረጠ የአምሳ አመት አሮጊት ከሆነች ነው ወይም ደግሞ በበሽታ ምክንያት ጥራሽ ደም የሌላት ልትሆንም ትችላለች የእነዚህ ደም የሌላቸው ሴቶች ሶስት ወር ነው የታወቀ ነው ማለት ነው ደም ያላቸው ግን ብዙዎቹ ናቸው እነሱ የሚቆጥሩት በሶስት ደም በመጨረስ ነው ሰላሰቱ ቁሩ ማለት ሰላሰ ህያት ወይም ሰላሰቱ አጥሃር ሁለት አይነት ተተርጉሟል እና ደም እንግዲህ ያለባቸው ሴቶች እርግጥ ያው በአማካይ በወር በወር አካባቢ ነው የሚመጣው ግን አንዳንዶቹ ሊራዘም ይችላል አንዳንዶቹ ሊያጥር ይችላል ደሙ ነው የሚያዘው ማለት ነው ሶስት ደም ካለቀ እጃው አልቋል ሶስት ደም በአጋጣሚ በተለያየ ምክንያት ከተጓተተሳ ሶስት ደም እስካልሞላ ድረስ ደም የምታይ ከሆነች አመት ሁለት አመት ልትቀጥል ትችላለች ማለት ነው ምሳሌ ከወሊድ በኋላ አንዳንዶቹ እስከ አመት አንዳንዶቹም በስፋላ ኑሮ የሚኖሩ እስከ ሁለት አመት የራባ የማይመጣላቸው አሉ ስለዚህ ደሙ እስካልመጣ ድረስ የሚያዘው ደሙ ነው ማለት ነው ደሙ ከመጣ ደግሞ በተቃራኒው ፈጥኖ ሊመጣ ይችላል ምናልባት በ ቀን በ22 ቀን በየወሩ ተመጣ በ25 ያልቅ በወር ከ25 ሊደርስ ይችላል ወይም ሁለት ወር ከምናምን ማለት ነው እና ደም ያለባቸው ሴቶች ለማንኛውም ሁልጊዜ ሶስት ደም ሞልተው ሲጸዱ ነው እዳቸው ያልቀም የሚችለው ማለት ነው ሌላው እርጉዝ የሆኑ ሴቶች ማለት ነው በርግዝና ላይ ያሉ ከተፈቱ እዳቸው የሚያልቀው ጽንሱ በመወለድ ብቻ ይሆናል ማለት ነው ከሁለቱም ውጭ ሆነ ማለት ነው ወራባ ማይቆጠርም አይቆጠርም እርጉዝ ሴት ወር የለባትም እና ማለት ነው እንደገና በሶስት ወር ማይባልም። ጥንሱ ከዛ በላይ አልፎ ሊሄድ ይችላልና ማለት እርጉዝ ሴት ሁልጊዜ እርግዝናዋ ሲወለድ ያረገዘችው ጥንስ ሲወለድ ያልቃል ወይም ደግሞ ምናልባይ በማስወረድ መልክ ከሆነ ወደ ተለቀቀ ግን ያልቃል ማለት ነው ይሄ ሌላውና ሶስተኛው እርጉዞችን የተመለከተ ነው ማለት ነው ከወዷ ጥንት ያለባት ሴት አንዳንድ ጊዜ ቀረባት ይባላል ለብዙ አመታት ሳይወለድ ምሮር ጉዝናት እየተባለ እንቆይ ግዲያን የጥንት እስካለ ድረስ ጊዜው በመቆየቱ ሶስት ወር ሆኗታል ወይ ሶስት አመት ሆኗታል ሊባል አይቻልም ጽንሱ መውረዱ ነው ወሳኙ ማለት ነው ሌላው የሞተባቸው ሴቶች ናቸው እስካሁን የተፈቱት ናቸው ባላቸው በሞት የተለያቸው ከሆነ አልተፈቱም ማለት ነው በሞት የተለያቸው ሴቶች የተለየ ነው እዳቸው ማለት ነው እሱም እንደናው ታባለፈው የተመለከተ ነው ወለዲነ ነው ምንኩም ወይደሩና አዝዋጀን ወተረበስነ ቢአንፉሲሂና አርባዓተ አሽሁር ወአሽራ የሚለው ማለት ነው ታባ ከሞተባት ከሞተበት ረት ጀምራ አራት ወር ከአስር ቀናት ያህል መጠበቅ አለባት ማንኛውም ሴት ማለት ነው የሁሉንም ሁሉንም ያካትታል እና እንግዲህ ደም ያለባትም ብትሆን የደም ገና ያልደረሰችም ብትሆን አሮጊትም ብትሆን ማንኛውም ሴት በዚህ ትጠያዝታለች እንደገና ጨዋም ብትሆን ባሪያም ብትሆን ኡመል ወለድ ብትሆንም ሁሉም በዚህ ይሳተፋሉ ማለት ነው እርጉዟ ብቻ ስትቀር እርጉዟ ምንጊዜም ቢሆን በፍችም ይሁን በሞትም ይሁን ጽንስ ኑሮባት ከሞተ የጽንሱ መወለዱ ይሆናል ወሳኙ ማለት ነው እነዚህን የህግ አይነቶች ለይተን ማወቅ አለብን እነዚህ ነገሮች በጣም ወሳኝ ከመሆናቸው የተነሳ አራቱንም ዘርፎች ቁርአን ራሱ በግልጽ ነው ያደነገጋቸው ማለት ነው ለነብዩ እንኳን እድል አልተወላቸውም ሀዲስ አይደለም ቁርአን ራሱ ያሰመረባቸው ነጥቦች ናቸውና እነዚህን ማወቅ አለብን እና ዛሬ ከዛ ጋር የተያዘ ሌላ ነገር ነው የሚጠቅሰው ግን ይሄ ነገር ደግሞ በሌላ አያት የተሻረ መሆኑን ይመጣል ወለዲነ የተወፈውነ ሚንኩም ይላል እነዚያ ደግሞ ከናንተ ከሙስሊሙ ሙጅተማ ሞት የሚወስዳቸው ይላል ወደሩነ አዝዋጅን ሲሞቱ ባለቤቶቻቸውን ትተው የሚሄዱ የሆኑት ወገኖቻችሁ። ወሲየተ ለአዝዋጅህም ፈሊውሱ ወሲየተ ለአዝዋጅህም ተተዋቸው ለሚሞቱት ባለቤቶቻቸው ንዛዜ አድርገው ይሄዱ አንድ ሰው እንግዲህ ታሞ እንደማይድን ሲያቅ ባለቤቱ ችግር ላይ እንዳትወር እኔ ከሞትኩኝ እችን ሴት እስከ አመት ድረስ በቤቷ ተቀምጣ አስፈላጊው ወጪ እየተጠቀመች እዚሁ ትቀመጥ ማንም ሰው እንዳያባርራት ብሎ ለበተሰብ ይንገርላት ነው የሚለው መታን ዩሱነ ወስየተን ሊአዝዋጅ መታን ተምቲ አላህ ነው እሷ እንዳይደናገራት በተለይ ወገን ዘመድ የሌላት ከሆነች ባሏ እንደሞተ ወደ አሁኑ ሀዘኗን ሳጨርስ የሟች ቤተሰቦች ሂጂ ምን ትጠብቂያለሽ ሊሏት ይችላሉ ያኔ ችግር ላይ እንዳትወድቅ አላህ Subhanahu Wa አመት ድረስ በቤቷ እየተጠቀመች ትቆይ ይላል ማለት ይሄን ደግሞ ሟቹ በኑዛዜ መጀመሪያ ማጽደቅ አለበት ማለት ነው እስካመት ድረስ غير اخراجን በማንም ኃይል የማትባረር ስትሆን እንግዲህ እሱ ወላጆች ካሉት ወይም ወንድሞች እህቶች ካሉት ለመውረስ ይቸኩላሉና ንብረቱን በቃ ባለሽ ሙቷል እዚህ ምን ታረጋለሽ ብለው እንዳያሰናብቱና እንዳያባርሯት ይላል ሳይን خرجنا ግን የሟች ሴቶች ራሳቸው በገዛ ፈቃዳቸው እኔ ባለቤቴ ከሞተ ባዶ ቤት መቀመጥ አልፈልግም ወደ ቤተሰቦቼ ይጀቀላቀላለሁኝ የሚል ምርጫ ወስደው ቢወጡ በገዛ ፈቃዳቸው ፈላጁና አለይኩም ፊማ ፈአልነ ፊ ሚን ማሩፍ ያኔ የሟች ቤተሰቦች እናንተ ግፊት እስካላደራችሁና እስካላባረራችሁ ድረስ ሴቶቹ በገዛ ፍቃድና በፍቃዳቸው ዘመዶች እጅ እቀላቀላለሁኝ ካሉ በህጋዊ መንገድ እስከሆነ ድረስ በዘመድ አማይታ ሌላ ቦታ እንዳትሄድ ብቻ እወቁ እንጂ በስርዓቱ ከቤተሰቧ ሄዳ የምትቀላቀል ከሆነ እናንተ እስካላባረራችሁ ድረስ ወንጀል የለባችሁም ግን እሷ እናንተ ጋር መቆየት እየፈለገ ሂጅ ብላችሁ ግፊት ካሳደራችሁ በወንጀሉ ትጠየቃላችሁ ይላል والله عزيز حكيم الله سبحانه وتعالى ሁሉን አሸናፊ ነው ዛሬ ምናልባት ደካማ አገኘን ብላችሁ እናንተ የበላይ ልትሆኑ ብትሞክሩ እኔ የሀያሎች ሁሉ በላይ ሀያል ነኝና በወንጀሉ ነገ ትጠየቃላችሁ በማለት ያስጠነቅቃል ሐኪሙን ፊ ስነይሂ በአሰራሩ ደግሞ በተሽሪዑ ጥበበኛ የሆነ ጌታ ነው ለሁላችሁም የሚበጀውንና የሚጠቅመውን አመዛዝኖ ነው የሚደነግገው ማለት ነው እና ይሄ አያት እንግዲህ ለተወሰነ ጊዜ በሥራ ላይ ቆይቶ ነበረ በቆይቶ ግን ተሽሯል ይሄ አያት ባሁን ጊዜ ታሪክ ነው ይሄ እንደዚህ አይነት ነገር ነበር ለማለት ያህል እንጂ በሥራ ላይ የሚውል አንቀጽ አይደለም ይሄ አንቀጽ ማለት ለምን ቀደም ሲል ባለፈው አያት ጋር ይጋጫል ወለዲና ይተወፈውና ምንኩም ወደ ኋላ ተመልሰን በመጀመሪያው ገጽ መግቢያ ላይ والذين يتوفون منكم ከናንተ የሚሞቱ ከሙስሊሞች ማለት ነው ወይደሩና አዝዋጃ ሲሞቱ ባለቤቶቻቸውን የትሩኩን ማለት ነው ተተው የሚሞቱ የሆኑት የተረበስነ ቢአንፉሲህና አርባዓተ አሽሁር ወአሽራ እነዚህ የሟች ቤተሰቦች የሟች ሴቶች በዛ በባለቤቶቻቸው ግቢ ውስጥ አራት ወር ከአስር ቀን ይጠብቁ ኢህዳድ አድርገው ይላል ማለት ነው የኛው ግን የሚለው መታአን ለልሐውሊ ነው የሚለው አመት ድረስ ይላል ማለት ነው አመትና አራት ወር የተጋጩ ናቸው ማለት ነው ስለዚህ እነዚህ ሁለት አያቶች አንድ ሱራ ላይ ናቸው ማለት ነው ግን ሊታረቁ የሚችሉ አይደሉም አንዱ መሸነፍ አለበት ማለት ነው ነፍስ የሚባለው ነገር ልክ ያው ቅብላ ላይ እንዳሳለፍ ነው ማለት ነው ተሽሯል ይሄ ግን አቀማመጡ ላይ በተቃራኒ ነው የተቀመጠው የሚሽር ነገር ተሻሪው ቀዳሚ መሆን ነበረበት ሻሪው ወደ ዘግይቶ የመጣ መሆን ነበረበት ግን ተርቲቡ በዚህ መልክ አይደለም የወረደው ማለት ነው በሚወርድ ጊዜ ወለዲነ የተወፈውነ የሚለው ዘግይቶ ነው የመጣው ማለት ነው በተርቲቡ የኛው ቀደም ብሎ ነበርና ይሄ በሚመጣበት ጊዜ እንደ ለታሪክ እንደዚህ አይነት ህግ ነበረ ለማለት ብቻ ባለበት እንዲቀመጥ ተደረገ ማለት ነው እንጂ በስራ ላይ አይውልም ምክንያቱም አመት ተቀመጥ የሚልና አራት ወር ከአስር ቀን ተቀመጥ የሚለው የተጋጨ ነው ማለት ነው እና ተሽሯል እንደገና አያተል ሚራስ ጋርም ይጋጫል እዚህ አያት ጋር ብቻ ሳይሆን ማለት ነው እና ማንኛውም ሰው በሚሞትበት ጊዜ ንብረቱ በቀጥታ ወደ ወራሾች ነው የሚለወጠው ማለት ነው ስለዚህ አሁን እቺ ሴት ቤቱን ንብረቱን ይዛ ማንም ሳይነካት አመት ተመት ከተባለች የሌሎቹ ወራሽ መብት ይጎዳል ማለት ነው በተለይ አላህን ማጥፋላ ከሆነች አመት እድል ከሰጣት በቤት ያለውን ንብረት እንደፈለገ ልታጠፋው ትችላለች ማለት ነው ልትሸጠው ልትለውጠው ትችላለች ስለዚህ ሌሎቹ እንግዲህ እናት አባትን የመሰሉ ልጅን የመሰለ ወንድም የመሳሰሉ ተሰዎች እሷን አመት ድረስ እዴታቸው ንብረታቸው ላይ ዝም ብለው ከተዋት አደጋ ነው ማለት ነው ስለዚህ አላህ Subhanahu Wa Ta'ala በዛኛው አያት አራት ወር ከአስር ነው የሰጣት ማለት ነው አራት ወር ከአስር ቀን እቤቷ እንዳታወጣት ብሏል ልትቀመጥ ይችላልች አስፈላጊ ወጫንም በዛው ትቀጥላለች ማለት ነው ልክ አራት ወር ከአስር ከሆነ ግን ወራሽ ተሰብስበው ድርሻቸውን መካፈል አለባቸው እሷን እስካመድረስ መጠበቅ የለባቸውም ማለት ነው እና የመጀመሪያው እንግዲህ ህግ አመት ድረስ በጃሂልያም ነበረ የነበረውና ያስቀጠለው ማለት ነው በጃሂልያ አመት ድረስ ይቀመጡ ነበረ የሞተባቸው ሴቶች አመት ድረስ ተጎሳቁለው ከቆዩ በኋላ ልክ አመት ሲሞላቸው አንድ ጠራ አንስተው እንደዚህ ወረውሩ ነበረ ያሰወረውሩ ለባለቤቴ አመት ድረስ የተጎሳቆልኩና የተቸገርኩት ይችን ያህል አትሆንም በጣም ትንሽ ናት ብላ ለባለቤቷ ያላትን ክብርና ታማኝነት ለመግለጽ ያደርጉ ነበረ ያንኑ ባለበት ነበር ያጸደቀው የመጀመሪያ አሁን የተሻረው አያት ማለት ነው አመት ድረስ ቤቷ ትቀመጥ ከዛ በኋላ ነው ዋረሶች መጠየቅ ያለባቸው ቤቱንም ንብረቱንም ተስፋ የተረፈውን ማለት ነው ይሄኛው አያትና አያተል ሚራስ ግን ማንኛውም ማሽተሞተ በኋላ ወራሾች ወዳውኑ የውርስ መብታቸውን መጠየቅና ታስፈለገ ቤታቸውን ማስለቀቅ ይችላሉ ማለት ነው ስለዚህ እጅዋ እስከሚያልቅ ድረስ ተቀመጣው ነው እጃ ታለቀ በኋላ ግን እስከ መድረስ ለሷ ሙታይ አይሰጣት የሚለው በዚህኛው አያት ተሽሯልና ይሄን ማወቅ አለብን ስለዚህ ናስኽና መንሱኽን ማወቅ ወሳኝ ነው ቁርአን ላይ ማለት ነው ሰው ቁርአን እንግዲህ የመጨረሻው የሙስሊሞች የህግ ምንጫቸው ነው ቁርአን ውስጥ የተገኘ ሁሉ ነገር በቀጥታ ወሳኝ ነው ማለት ነው ግን አንዳንድ የተሻሩ አንቀጾች አሉ እነዛ የተሻሩ አንቀጾች ለይተን ካላወቅ ቁርአን ውስጥ አለ ብለን የተሻረውን ነገር በስራ ላይ ልናውለው እንችላለን ያኔ ደግሞ የሰዎችን ሀቅ እናጠፋለን ማለት ነው የማይገባቸውን እንሰጣቸዋለን የሚገባቸውን እንነፍጋቸዋለን ማስተካም መንሱክ መጣውት ሻሪውና ተሻሪው አስፈላጊ ነው ማለት ነው ብዙ ጊዜ የተሻረ አያ ከነ ለፍዙ ከነ ቃሉ ይወገድ ነበር አንዳንድ ጊዜ ግን ሳይወገዱ እንዳሉ ይቀመጣሉ ያው በሐዲስም ሆነ በአያት ይብራራል የተሻረ መሆኑ ይገለጣል ከዛ በኋላ ግን ባለበት ይቀመጣል ማለት ነው ለምን ወትሮ እንደዚህ አይነት ህግ ነበረ ብሎ ታሪኩን ለመጠቆም ብቻ እንደገና በቲላዋው ደግሞ ይጠቅማል ተቀራው ቁጥር ልክ እንዳልተሻረው አያ አጅር ታገኛለህ ይኩል ሐርፍን 10 ሐሰናት የሚለው በሱም ላይ ይቀጥላል ማለት ነው እና غير اخراج በቤተሰብ በኩል እነዚህ ሴቶች እንዳይወጡ መብታቸው መከበር አለበት ሲል እንደ ሲባል ግን ፈይን خرجنا ራሳቸው በፍቃዳቸው ትተው ከወጡ ግን ፈላጁና አለይኩም ያ አውሊያ الميت ማለት የሟቹ ቤተሰቦች እናንተ በቀጥታም በተዘዋሪ እንዲወጡ ግፊት ካላደረጋቸውባቸው እነሱ በግልጋ ፍቃዳቸው እስከወጡና አወጣጣቸውም ህጋዊ እስከሆነ ድረስ ይላል ማሩፍ ማለት በታወቀ መንገድ ማለት ነው ሹብሃ በለለበት መንገድ አንዳንዶቹ ወተሰቦች ጋር ሄድኩ ብላ ሌላ ባዕድ ጋር ሄዳ ለመጥፎ ስራ ልትጋለጥ ትችላለች ያ እንዳይሆን መጠንቀቅ አለባችሁ በትክክል ግን ወደ ወጣ ወደ ቤተሰቦቿ እስከ ድረስ በገዛ ፈቃዷ ያኔ ወንጀል የለባቸውም ሷዳ ላይ ያልኩ ደግሞ ግድ አትሂጂ ማለትም የለባቸውም ማለት ነው ፊማ ፈአልነት የአንፉሲህን ሴቶች ራሳቸው በገዛ ምርጫቸው ሚማዕሩፍ በህጋዊ መንገድ እኔ እሄዳለሁኝ ካሉ በገዛ ፈቃዳቸው በሄዱት አትጠየቁም ወላሂ አዚዙን ሐኪም አላህ ለማንኛውም ሁሉን አሸናፊና በስራና በድንጋጌውም ጥበበኛ የሆነ ጌታ ነው በዚህ መልክ ነው መመራት ያለባችሁ ይላል ማለት ነው ወለልሙተለቃቲ መታኡን ቢልማዕሩፍ በተፈቱ ሴቶችም ደግሞ በደንቡ መሰረት ሰዎች እንደሚያውቁትና እንደለመዱት መታ አላቸው መጠቀሚያ ይፈቀድላቸዋል ይላል ሀቀን አለል ሙስተቂም የታወቀው የዳረጎት ወይም ስጦታ አላህን በሚፈሩ ባሮች ላይ ተገቢ የሆነ ነገር ነው ይላል ልታደርጉት የሚገባና የሚጠበቅባችሁ ዋጅብ ነው ይላል ማለት ነው ታውን ቀደም ስለ ሙታ አሳልፎ ነበረ ሴቶች ጋብቻ ተፈጽሞ ሲያበቃ ኒካህ ታስሮ ግንኙነት ከመደረጉና መህሯም ከመወሰኑ በፊት ከተሰናበተች ሙታ አድርጉ የሚል አሳልፈናል ባለፈው አይደለም ተስተውላችሁ ይታል አዎ ሀቀን አለ ሙስሊሚን በሚል ነው እዛኛው ላይ የደነደመው እዚህ ላይ ደግሞ ሐቀን አለል ሙስተቂም መደምደሚያው ላይ ይለያያሉ ሌሎች ቃላቶች ተመሳሳይ ናቸው ማለት ነው እነዛ ግን ሴቶች ባህሪ ግን የተለያዩ ናቸው አሁን ቀደም ሙታ ይሰጣቸዋል የተባሉ ሴቶች አግድ ተደርጎላቸው ግንኙነት ሳይፈጸም ወይም መህራቸው ሳይወሰን ፍቺ የመጣባቸው ናቸው ማለት ነው እነዛ የሞራል ካሳ እንደሚባለው በተለምዶ በሀገራችን ያ ሴት እንግዲህ ትዳር በምታገኝ ጊዜ ራሷን በተሰዋም ይደሰታሉ ግን ወዳውኑ በቅጽበታዊ ፍጥነት ባልተጠበቀ ሁኔታ ትዳሩን የሚያፈርስ ነገር ተፈጥሮ ህጂ በሚላት ጊዜ ሞራሏ ይሰበራል ማለት ነው እና እድል አገኘው ብዬ እንደዚህ ጉድ ሆንኩኝ እንዳው መሳቂያ ሆንኩኝ ትናንትና ሄደ ዛሬ መጣ ይልባል ነው ብላ ትሸማቀቃለች ማለት ነው ያነ የተወሰነ ገንዘብ ስጧቸው ዳረጎት ይላል መሯንም እንዳትቀበል አልተወሰነም መሩ መጀመሪያ ወይም ቃል ቢገባላት ነው ቢያይስ ግማሽ ታገኝ ነበረ እና የዛ ጊዜ እንደ ሰው አቅም መታም ቢልማሩፊ ብሏልማ ወመቴውና አለልሙሲ ቀደሩ ወአለልሙቅሲሪ ቀደሩ ባለው መሰረት የዚህ አይነት ሴቶች መሸኛ ይሰጣቸዋል ወይም ዳረጎት ተሰጥቷቸው ይሄዳሉ ብሎ ነበር ማለት ነው አሁን ደግሞ ታስራ ግንኙነትም ተደርጎ የተወሰነ ጊዜም ኑራ የተፈታች ሴት መህሯን ወስዳለች ግን አሁን ፍች በሚመጣባት ጊዜ ዳረጎት ይሰጣት የሚል ነው ሌላ ተጨማሪ ነገር የመጣው ማለት ነው هذا وصلى الله وسلم على النبي قطعون بمن يقتلون مالس بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم وللمطلقات متاع بالمعروف ለተፈቱ ሴቶች በደንቡ መሰረት አስፈላጊ የሆነ ዳረጎት ይሰጣቸዋል ይላል ሐቀን አለል ይህን ማድረግም አላህን በሚፈሩ ሙእሚን ወንዶች ላይ አላህ ዋጅብ አድርጎባቸዋል ይላል ማለት ነው አላ የሚለው ውጁብን ስለሚያመላክት አላ ኢባዲላሂ አልሙስተቂም ስለዚህ ሴቶች ያው የኖሩትን ያህል ኑረው በማዕከላቸው ግጭት ተፈጥሮ መፈታት ከመጣ ነው የሚለው ያው በሸሪዓ እንደሚታወቀው በመህር ነው የሚገቡት መህሩ ማአጀል ነው ማአጀል ማለት ነው በመህር መጀመሪያውኑ cash ከፍለህ ጨርሰህ ሊሆን ይችላል ወይም ደግሞ የተወሰነ ጊዜ ሰጥተህ ያን በተወሰነው ጊዜ ከፍለ ሊሆን ይችላል እስከ ፍች ድረስ አልተከፈለም ከሆነ ያ ማህሩ ምን ጊዜም መከፈል አለበት መህሩን ሂሳብ ተጨረስክ በኋላ ይህች ሴት ብዙ አመታት አንተ ጋር ቆይታለች አገልግላለች የትክን አጎልምሳብን አጎልምሳልሃለች ያኔ እቺ ሴት ብዙ ንብረት ታፈራችበት ቤት በምትወጣ ጊዜ እሷ ትዳሯ ፈረሰባት ማለት ነው አንተ ግን እስካሁን አገልግላሃለች አሁን በዛ በተደራጀና በተጠናከረ ቤት እንደገና የመረጥካትን አንተተ ልትተካ ነው ማለት ነው እሷ ግን ወደፊት እንግዲህ ነሲብ ነው ምናልባት እድል ከመጣ እንጂ እድል ያለማግኘት አዝማሚያዋ ነው የሚያመዝነው ማለት ነው ብዙ ጊዜ ለምሳሌ እንደዚህ ሀገር ባህል የተፈቱ ሴቶች በቃ እድል እንደሌላቸው ነው የሚታየው ማለት ነው ሀገራችን አልহামዱሊላህ ሴት ከመብዛቱ ጋራ ሴት ተፈታችም አልተፈታችም ማንም ሳያገባታል አስር ጊዜ ታገባለች ይረባም ባይረባም ማለት ነው እዚህ ሀገር ግን መፈታት ማለት እንደሞት ነው ማለት ይቻላል የተፈታች ሴት ያላበሰዋ የሞተባቸውም እንደዛው ድሮ ማያቸው የለም ይሄ ዳይነት ባህል አለበት ላይ የሴቶች ፍች በጣም ጎጅ ነገር ነው ማለት ነው በተለይ ደግሞ ጎስቋላ በተሰብና አቅመ ቢስ ከሆኑ ከነጭራሹ ህይወታቸው አደጋ ላይ ይወድቃል ማለት ነው ተፈተዋል ደግሞ እድሌ የማገኝ እንትኔ እድሌ አያገኙም ከዛ ደግሞ በተሰብም ዲፊት ያዞርባቸዋል ለለት ጉርስ እስከ ማጣት ይሄዳሉ ማለት ነው በዛ አርሐሙር ራሂም ምን ለተፈቱም ሴቶች ቢሆን ምንም ቀደም ሲል የገባችሁትን ውለታ ብታጠናቅቁም በተለይ አቅም ካላችሁ ባቅማችሁ መጠን ጉርሻ ወይም መሸኛ መስጠት አለባችሁ ይላል እና ምን ትፈልጋለሽ ካሁን በኋላ ያው እኔ ጋር ሂሳብሽን ጨርሰሻል ዝም ብለ ባዶ ማባረር የለብህም አላህን የምትፈራ ከሆነ እቺ ሴት ብዙ ጊዜ አገልግላለች ቤትክን አጠንክራላለች አሁን በምትሸኛት ጊዜ እንዳቅምህ ዳም እንደዳህነቱ መካከለኛ የሆነው መካከለኛ መሆኑን አለል ሙሴ ቀደሩ የሚለው ዝም ላይ ይመጣል መልሶ ማለት ነው ሀብታምም እንደ ሀብታምነቱ በደረጃው ገምቶ ማንም ሰው ሳያዘውና ሳይከራከረው ራሱ በራሱ መዳኘት አለበት አላህን ፈርቶ ነው የሚለው ሴት እንግዲህ 10 አመት 15 አመት አብራ ኑራለች ብዙ አገልግላኛለች አሁን በመለቃን ጊዜ ባዶ እጇን እንዴት ትሄዳለህ ብለህ አንተ ራስህ በህሌና መወሰን አለብህ በራስህ ላይ ይላል እንግዲህ አቅም ትልቅ ሀብታም ከሆን እሺ በሚሊዮን የሚቆጠር ቢሆን ስጣት ማለት ነው ለሷ መቋቋሚያ ለምን ባዶ እጇን ትሄዳለህ በለፋይበት ቤት ማለት ነው መካከለኛም ከሆንክ ደግሞ የበዛው ባቅመ መጠን ሰው ይሄን ያልሰጣት ብሎ ቢናገር ጎረቤት ታዛቢ ይሄን ያልከሰጣት በቂ ነው የሚለውን ይሰጣታል ማለት ነው እና የተወሰነ ኮታ የለውም እንዲሁም ደሃ ከሆነ ደግሞ ከዛችሁ ካለችው የተወሰነች ነገር ቀንጠብ አድርጎ መስጠት ይኖርበታል እንጂ እሱ የሞተ ቤቱ ተቀምጦ እሷን ነይ ውጭ ብሎ አባሮ ባዶጃን ለችግር መዳረግ የለበትም ይህንን የማታደርጉ ከሆነ ሙተቅነታችሁ ጥያቄ ላይ ይወድቃል ይላል ተቋ ጋር አያያዘው ተቋ ያላቸው ባሮች ይህንን ያደርጉታል ይህን ያላደረጉ ግን ተቋ ቢሶች ናቸው በማለት ተቸ ማለት ነው ስለዚህ የተፈቱ ሴቶችም ቢሆን ማን መህር ካላቸው መህሯ ተከፈለ ምንም የለብኝም ማለት የለብህም እንዳክመ የምትችለውን ነገር መሸኛ ጨምረህ መስጠት አለብህ ነው የሚለው ማለት ነው ነው ዋጅብ ነው ወይም ሙስተሐብ ነው በሚለው ብዙ ጭቅጭቅ አለ አብዛኛዎቹ ሀቅን አለ ሙተቂን የሚለው አጀላለቅ ዋጅብነትን ነው የሚጠቁመው የሚለውን ነው የሚያጎለብቱት ማለት ነው ከዛሊከ ይበይኑ الله لكم آياته እንደዚህ ነው አላህ Subhanahu Wa Ta'ala የመመሪያ አንቀጾችን የሚገልጽላችሁ ይላል እንግዲህ እናንተ በማህበራዊ ህይወታችሁ አንዱ ሌላውን እንዳይጎዳና እንዳይበድል ሚዛናዊና ፍትሃዊ የሆኑ ደንቦችን በዚህ መልክ እንደነግግላቸዋለን ይላል ለምን ለአለኩም ታቂሉን ለዲናቸውም ለዱንያቸውም የሚበጃቸውን ነገር በአግባቡ ትረዱ ዘንድ በዚህ መልክ ከሄዳችሁ ህይወታችሁ የተቃና ከኔ ጋር የተስማማችሁ ትሆናላችሁ ይላል ማለት ነው ስለዚህ እንግዲህ ማህበራዊ ህይወት ምን ያህል አሳሳቢ መሆኑን አላህ Subhanahu Wa Ta'ala ብዙ ጊዜ የሚያጨቃጭቁንና የሚያጋጥሙን ነገሮች በየዘርፉ ባጭር ባጭሩ ዳሰሳቸው ማለት ነው ቁርአን ይህን ያህል እንግዲህ ትኩረት ከሰጠና እነዚህን ነጥቦች እንደ መሰረት ካስቀመጠ ሐዲስ ደግሞ እነዚህን እያሰፋና እያብራራ ነው የሚሄደው ማለት ነው በዛ መሰረት እንግዲህ ባለም ሚስትም ሁላቸውም ራስ ወዳድ መሆኑን ትተው በመከባበርና ሁላች በመደጋገፍ የአላህን ህግ እንዲጠቀሙ ይህንን ካደረጉ ሙተቅነታቸውን ይህን ያስከብራሉ ዝም ብሎ ለጊዜያዊ ጥቅም ብሎ ግን ሰውየውም እየተስገበገበ እሷን ዝም ብሎ ባዶ እጇን ይለቃል እሷም ደግሞ የማይገባትን እየጠየቀች ምናልባት ዛሊም ዳኞች ጋር እየሄደች ንብረቱን እዘርፈዋለሁ ይብትል ሁላችሁም ተጠቋ ትርቃላችሁና የኔ ህግ ነው የሚበጃችሁ ሐኪም የሆነው ጌታ የሰጣችሁን መመሪያ ተጠቀሙ ይላል ማለት ነው ከዚህ በኋላ ወደ ታሪክ ይሻገራል ሲያቁ እና ቁርአን እንግዲህ በሁል ጊዜ ከሰው ሰራሽ መጽሐፎች የተለየ ባህሪ ያለው ማለት ነው በወቅቱ የነበረውን ሁኔታ ነው መሰረት አድርጎ የሚጓዘው እንግዲህ ነብዩ አለይሂ ሰላቱ ወሰለም ልክ መዲና እንደወረዱ ነው ሱረቱል በቀራ የመጣቸው በዛ ጊዜ አዲስ እንደ ማህበረሰብ ተመስርቷል እስላማዊ የሆነ ማህበረሰብ ማለት ነው አዲስ እስላማዊ መንግስት ተመስርቷል አዲስ ፍርአት አዲስ መንግስት ያስፈልጋቸው ነበረ ያ ነገር በሚመጣ ጊዜ እለት ተእለት ማህበረሰቡ እንቅስቃሴ ጋር ነበር የሚሄደው ማለት ነው እንግዲህ በቀን ስንት ነገሮች ይከሰታሉ በማህበራዊ ጉዳይ አንድ ነገር ይከሰታል በኢኮኖሚ ጉዳይ አንድ ጉዳይ ይመጣል በወታደራዊ ጉዳይ አንድ ጉዳይ ይመጣል በታሪክ መልክ ነገር ላይ ወዳውኑ ተማታ እጅበጅ መልስ ይሰጥ ነበር ማለት ነው ወህይ በሚያስፈልጋቸው ነገር ሁሉ በሚነሳው ጥያቄ ሁሉ ሰዎች የተለያየ ጥያቄ ይዘው ይመጣሉ ያንን ነው መሰረት አድርጎ የሚጓዘው እንጂ የሰው ሰራሽ መጽሐፍ ከሆነ ግን አንድ ርዕስ ያስቀምጣል በዛ ርዕስ ስር ንዑሳን ተዛማጅ ነገሮችን እየተነተነ ይቀጥላል ቁርአን ግን የዚህ አይነት ህግን አይቀበልም ማለት ነው አጠቃላይ የጌታንና የባሮችን ግንኙነት ይጠብቃል መሰረቱም ከዛ በኋላ ግን የለት ተለት እንቅስቃሴዎች ጋር ነበር ይሄድ የነበረው ማለት ነው ያም ከመሆኑ ጋር ግን መመሪያነቱ ለኡመቶች በየዘርፉ የተነሱት ነጥቦች ሁሉ ራሳቸውን የቻሉ ርዕሶች ሆነው መጡ እንደገና ማለት ነው ስለዚህ አሁን ወደ ታሪክ ይሻገራል በቀጥታ የኛን ህይወት ማህበራዊ ጉዳያችን ሲመለከት ከቆየ በኋላ ባልታሰበ ፍጥነት ቀጥታ ወደ ኋላ ተመልሶ እሺ የብዙ ሺህ አመታት ያለፋቸው ታሪኮችን ይገልጽልናል ማለት ነው ምናላ አለም ተራ አየህን ወይም አለም ተዓለም አታውቅምን እንደማለት ነው ረአ بمعنى علم ይመጣልና ማለት ነው አለም ተራ الى الذين خرجوا من ديارهم وهم ألوف እነዚያ መኖሪያ ሀገራቸው በብዙ ሺህ የሚቆጠሩ ሆነው ስደት የወጡትን ሰዎች አያቸውን የነሱን ታሪክ በህሊና አይነ ዳሰስክን ማለት ነው ከዛ ጊዜ ነብዩ አልነበሩም በዛህር አይናቸው ሊያዋቸው አይችሉም ማለት ነው ግን የነዛን ታሪክ ለማሃደር ቃኝ ወይ በህሊና አይነ ማለት ነው እንግዲህ ይህንን ነገር ያነሳበት ምክንያት አለው ወደፊት ሊለው የሚፈልገው ነገር ስላለ ለዛ እንደ መንደርደሪያ ነው ማለት ነው አለም ተረ الى الذين خرجوا من ديارهم አለም تعلم يا رسولنا መለክተኛችን ወይ አታውቅምን ይላቸዋል الى الذين خرجوا ወደ ወጡ ሰዎች من ديارهم ከመኖሪያ አገራቸው ከከተማቸው ማለት ነው ወሁም ኡሉፍ እነሱ በብዙ ሺህ የሚቆጠሩ ነው ለምንድነው የወጡት ሀገረል መውቲ ሞት ሊጠነቀቁ ይላል ሞት የሌለበት ሀገር እንሄድ ብለው አገራቸው አካባቢ ሞት ያጠቃቸው በሽታ ሲበዛባቸው ይህን ሀገር ለቀን ሞት የሌለበት ሀገር መሄድ አለብን ብለው ተሰደው ሄዱ በብዙ ሺህ የሚቆጠሩ ህዝቦች ይላል እና እንዳሰቡት ግን አልተሳካም ተቃራኒውን ነው ያገኙት ማለት ነው ፈቃለ ለሁም الله ሞቱ እዛ አዲሱ ሀገራቸው እንደደረሱ አላህ ሙቱ የሚል ትእዛዝ ሰጣቸውና እስከዛሬ እየተንተባተቡ ኖርማል ነበር የሚሞቱት አሁን ግን በጅምላ በአንድ ቀን የማለቅና ቀባሪ የማጣት እድልም አጋጠማቸው ማለት ነው እና አልሐደር ላ ዩግኒ ምን አልቀደር የሚባለው ከዚህ አይነቱ አይን አንቀጽ በመነሳት ነው ጥንቃቄ የአላህን ውሳኔ ሊቀድም አይችልም ማለት ነው ስለዚህ ሰዎች ሞት ያለ ነው ሁሉ ነፍስ ዛይቀቱል ሞት ተብሎ ቁርጡ ተነግሮታል በምድር ላይ ያሉ ፍጡሮች ሁልጊዜ እድሜያቸው ታለቀ ማህድ አለባቸው ለቀጣው ትውልድ እያስወረሱ ማለት ነው እነዚህ ሰዎች ግን በቁንጥላ አስተሳሰባቸው ብስለት የጎደላቸው ይመስላሉ እስራኤሎች ናቸው በመሰረቱ አካባቢ እንግዲህ በሽታ ወረርሽ በሽታ በየጊዜው እየመጣ ያጠቃቸዋል ያ በሽታ በሚያጠቃቸው ጊዜ ይሄ አካባቢ መውቡእ ነው ይሄ በሽታ አካባቢ ነውና ይሄንን ክልል ትተን ወደ ሩቅ ቦታ ሄደን አገር መለወጥ አለብን ያ ከሆነ የተሻለ አገር ይሆንና በሰላም እንኖራለን ብለው እቅድ ያወጡ ማለት ነው ያነ ያገር ሽማግሎች ኧረ ይሄ ነገር ጥሩ አይደለም ከአቂዳ ጋር ሊጋጭ ይችላል ብለው አሳብ አቅርበው ነበር። አላህ ያው ሞቱ ተደረሰ ማንኛውም ሰው መሞቱ እንደማይቀር የታወቀ ጉዳይ ነው ሞት ሸሽቶ እንዴት የዴት ነው የሚከደው ከሚሉ ጊዜ አብዛኛው ያው ወጣት ሁልጊዜም ይበዛል ስሜታዊ ነው በባካቸው አታጨርሱን መሄድ አለብን የሚለው አየለና በቀጥታ ተነስተው ተግፈልፍለው ሄዱ ማለት ነው እዛ አዲሱ ሀገራቸው እንደደረሱ እሰየው ተገላገልን ይያሉ ደስታው ሳያበቃ መርዶ መጣ ነው የሚለው እንዳውም እዚህ ሀገር ተመጣችሁማ በጅምላ ማለቃ አለባችሁ ተብሎ ትእዛዝ ተሰጣቸው በመን ሳይሆን በትእዛዝ ደግሞ ማለት ነው ሞቱ ተብሎ ታዘዙ ጌታ ታዘዘ ምን ማድረግ ሱብሃንአላህ እና በዚህ መልክ አለቁ በአንድ ጊዜ ማለት ነው ጥሉፍ ፍያላቸው ነው በቀጥታ ምን ያህል እንደሆኑ ባይገልጣቸውም ብዙ መሆናቸውን ተቆመ ማለት ነው ወም ኡሉ በብዙ ሺህ የሚቆጠሩ እና ሙፈስሮች ምን ያህል ሊሆኑ ይችላሉ በሚለው ያው መላመታቸው ሰጥተዋል ማለት ነው በሺዎች የሚቆጠሩ መሆኑ እንደተጠበቀ ሆኖ ስንት ሺህ ነው ሽም እኮ ደባለው አለው ስንት ሺህ መባል አለበት ወደሚለው ሲመጡ ታናሽ የተባለው ቁጥር አራት ሺህ ነው ማለት ነው አራት ሺህ ናቸው የሚለውን ብዙዎቹ እንትን ይሉታል ይመርጣሉ ከዛ በላይ እስከ 12000 ናቸው የሚል መጥቷል ማለት ነው ኡሉፍ የሚለው የአልፍ ጀምዕ ስለሆነ ክፍት ነው ፈለገውን ያህል ሊሄድ ይችላል የሚከለክለው እስከ ድረስ ማለት ነው እና ከአራት እስከ 12000 ብዛት ያላቸው ህዝቦች ቀዳሚ ሀገራቸውን ትተው ወደ አዲስ ሀገራቸው ኮብልለው ሄዱ ሞት ሊያመልጡ አላህ ግን እዛ ቦታ ሲደርሱ ሞቶ አላቸው ይላል በዛ ሁኔታ ሞቱ ነብይም ነበረ በግዚያቸው ከራሳቸው ወገን የተመረጠ ማለት ነው እሱም መክሯቸዋል ይባላል አትሄዱ አላህ Subhanahu Wa Ta'ala የትም ቦታ ብትሄዱ አጀል የደረሰበትን ሰው መውሰዱ አይቀርም እና ይሄ ተቀደር ጋር የሚያጋጭ ማናችንን የሚያፋድስ ነገር ነውና እባካችሁ ሶብራ አድርጋችሁ ብትቀመጡ ይሻላል ቢሉ የነብዩንም ትዛዝ አልተቀበሉትም ማለት ነው ያኔ ጌታ ተቀየማቸው ማለት ነው የነብዩን ትዛዝ በተለይ በመርገጣቸው እዛ እንደደረሱ ሞቱ አላቸው እንዳለ እመት ሆነው አለቁ ነብዩ ብቻውን ቀረ ነው የሚባለው ያን ጊዜ ነብዩ አለቀሰ መቼም መጎለር ካለ ማዘን አይገድም በጣም አዘኑ ነብዩ ማለት ነው እና ለኡም ለዚህ ኡመት ነብይ አድርገህ ላከኝ ላስተምር ነው ወይስ ሰው ህዝብ ላስተርፍ ብሎ አቤታውን አነሳ ማለት ነው እኔ እንደመላከ እነዚህን ሰዎች አስተምሬ ፍርአት ማስያዝ ነው ሶላሂያዬ እንጂ በመምጣቴ ምክንያት እነዚህ ሰዎች ዘራቸው መጥፋት የለበትም እባክህ ለኔ ስትል መልስልኝ ብሎ ዱዓ አደረገ ማለት ነው ያኔ አላህም ቀድሮት ነበርና የዚህ የነብዩን ዱዓ ሰበብ በማድረግ እንደገና አላህ Subhanahu Wa Ta'ala ራህራሄ ያደርግላቸው ነው ማለት ነው ሙቱ ካላቸውና ተረገፉ በኋላ የተወሰነ ጊዜም ታስቆጠሩ በኋላ ስክርናቸው በስብሶ አጥንታቸው ሙሉ ተበታትኖ ነበረ ثم احياهم እንደገና በቅጽበት አላ ኩል ሸይን ቀድር የሆነ ጌታ ነብዩ የየው ብሎ አልቅሶ ሲለምነው በቃ ይመለሱልህ ብሎ እንደገና ፍቃዱን ሰጠና እንዲድኑ አደረጋቸው ይላል ለምን ኢነላህ ለዙ ፈድሊን አለ الناس አላህ Subhanahu Wa Ta'ala በሰዎች ላይ የትሩፋት ባለቤት ነው ሰዎች ያጠፋሉ በጥፋታቸው ርምት ካስፈለገ ይታረማሉ ግን ጨክኖ አይጨክንም እንደገና አሁን እነዚህ ሰዎች አለቀላቸው ከተባሉ በኋላ ደግሞ ባልተጠበቀ መልኩ እንደሞቱ ባልተጠበቀ መልኩ ደግሞ እንደገና ወደ ህይወት መልሰው እንዲመጡም ተፈቀደላቸው ወላኪና አሰረና ስላይሽኩሩን ግን ብዙዎቹ ሰዎች የጌታን ትርፋትና ዋጋ አያመሰግኑም እንጂ እኔ ምንጊዜም ጨክኝ አልጨክንም በሰዎች ላይ ነው የሚለው አላህ Subhanahu Wa Ta'ala እንግዲህ በታሪክ የተዘገበና የተረጋገጠ ጉዳይ ነው ማለት ነው በሺህ የሚቆጠሩ ህዝቦች ሞት ፈርተው አገራቸውን ለቀው ሄደው አዲሱ አገራቸው ላይ ልቂት እንዳጋጠማቸውና እንደገና ወደ ህይወት ተመልሰው እንደመጡ ከዛ በኋላ እንደገና ወልደው ከብደው ዘር አትርፈው ነው የሄዱት ማን ነው በመደበኛ እድሜያቸው ይህንን እንግዲህ የጠቀሰበት አንደኛ ወደፊት ለሚለው ነገር አንድ ሰው አላህ ሙት ካለው የጌታ ውሳኔ የሚገታው ነገር የለም ስለዚህ እኔ አልባይ በአንድ ጉዳይ ሞት በሚያስከትል ነገር ባዛችሁ እንሞታለን ብራችሁ እንዳትፈሩና የነዛን ሰዎች ስተት እንዲያትደግሙ ብሎ ለዛች መንደርደሪያ ለማድረግ ነው ወቃትልን ነውና ቀጥሎ ማለት ነው ጃር ሊያዝ ነው ጃር በሚታዘዝበት ጊዜ እንዴት እልቂት መጣብናል እንዴት አርገን እንሞታለን ልጆችን በተሰቤን ምንም ትቼ ብለህ እንትን እንዳትል ሞት ወርቶ የሸሹ ሙቆ በአንድ ጊዜ በጅምላ አልቀዋል ይሄንን ወቅ ተፈለኩ ይጠርጋለሁኝ በማለት መግቢያ ሊያደርገው ነው ማለት ነው በሌላ በኩል ደግሞ ሰው ከሞተ በኋላ አይነሳም የሚል የጅሎች አስተሳሰብ አለ ምን ጊዜም ማለት ነው ማነዱ አየው እያሉ እንደው ይከራከራሉ ሽንታቸውን ገትረው ሰው ከሞተ በኋላ በቃ አባቶቻችን ቅድመ ሞቶ አይደለም የታል የመጡት ለምን እነሱን አጣመጡልንም እያሉ ይከራከራሉ በታሪክ እንዳልተከሰተ አድርገው ማለት ነው ላ ታሪክ ስለማጣቅ ማህይም ስለሆንክ እንጂ በታሪክ እኮ ብዙ ሰዎች በተለያየ ዘመን ሙተው ተነስተዋል እንዳውም የተለያየውን የተቆራራጩን ተውና በአንድ ጊዜ ባይገርም በሺ የሚቆጠሩ ህዝቦች በጅምላ አልቀው በጅምላ እንዲነሱም ተደርገዋል አልሰማህም እንጂ ታሪክማ የሚያረጋግጥልሃል ለማለት ለበዕት ሰው ተሞተ በኋላ ለመነሳትም ማስረጃ አደረገው ማለት ነው ግን አላህ እንደዚህ አይነት ነገር እርምጃ የተወሰደባቸውን ሰዎች እንደገና ዳኑ ተመለሱ ብሎ በሚመልሳቸው ጊዜ ትልቅ ትሩፋት ነው የዋለላቸው ይህን ውለታ በዋጋ ሊገዛ የሚችል ነገር አይደለም እንኳን በሺህ የሚቆጠሩ ህዝቦችን አንድን ሰው ከሞተ በኋላ ማስነሳት ማለት ታላ በስተቀር ማንም ሊያደርገው የሚችል ነገር አይደለም ማለት ነው ይህን የሚያሉ ለታውልላቸው ግን ብዙዎቹ አያመሰግኑኝም ማለት ምስጋና ይገባው እንኳን ማለት ትልቅ ነገር ይሆንባቸዋል ግን በፍጡር ደረጃ ይሄን ማድረግ የሚችል ቢኖር ኑሮ መላይን ይዝቅበት ነበረ ማለት ነው አመሰግናለሁ ማለት ብቻ ሳይሆን እናንተ ግን እንደዚህ አይነት ውለታዎችንም እየዋልኩላችሁ ምስጋኔን ትነፍጉኛላችሁ ብዙዎቹ አታመሰግኑም ይሄን አይነት ትልልቅ እንኳን አስገራሚ ታሪክ እየሰራን ማለቱ ነው ከዛ በኋላ ወደ ተፈለገው ርዕስ በመሻገር ወቃቲሉ ፊሰቢልላህ ስለዚህ ህይወትን ብትወዷትም እናንተ ይሁድም ብትወዱም ጌታ ካለ በማንኛውም ምክንያት ልትሞቱ ትችላላችሁና ዝም ብላችሁ የሰምትሞቱ ዋጋቢስ በሆነ ሞት አንድ አላማ ባለው ነገር ብትሞቱስ ምን ይመስላችኋል አላማ ያለው ቅዱስ ሞት አለ ዝም ብሎ መብከት አለ ስለዚህ ሞት ካልቀረ የትኛው ይሻላል ዋጋ ያለው ክብር ያለው ዝና ያለው ታሪክ ያለው ሞት ይመረጣል አይደለም እንዴ ስለዚህ ቃቲሉ ፊሰቢልላህ አጀል ከደረሰ መሞት የማይቀር ከሆነ ዋጋ ያለው ሞት ብትሞት ምን ይጎዳሃል እና እሱ ዋጋ ያለው ሞት ማለት በአላህ መንገድ በመታገል መውደቅ ነውና ይላል ማለት ነው ይሄኛው ታሞ የሞተው ዝም ብሎ ሞተ ምንም ለሞቱ ዋጋ የሚያገኝበት ነገር የለም ለአላህ አላማ መሳካት ለተውሂድ ብሎ የሚሞት ሰው ግን ሞቱ ለዛሂሩ ተዚሽ ምድር ቢለይም لا ولا يحسبن الذين قتلوا في سبيل الله امواتا بل احياء عند ربهم يرزقون ብሏል አላህ ልዩ የሆነ ዘላለማዊ ህይወት ያገኛሉ በእኔ አላማ ላይ የሚወድቁ ሰዎች ብሏል የዛ አይነት ሞት ብትሞቱ ይመረጣል መሞታችሁ ካልቀረ ይላል ማለት ነው ወአለሙ ወቁ አን الله سميع لكل ما يقال የሚባለውን ነገር ሁሉ አላህ ሰሚ ነው አሊሙ لكل ما يقصد ለሚታሰበው ነገር ሁሉ ደግሞ ጥልቅ አዋቂ የሆነ ጌታ ነውና በዚህ መልክ ለኔ አላማ ብትወድቁ እኮ በጣም ዘላለምና ቋሚ የሆነ እድል ልታገኙ ትችላላችሁ ምን ብላችሁ እንደ አያተምትበክቱ ኢላላ አላህ Subhanahu Wa Ta'ala ስለዚህ እንደ ጦርነት ሲነሳ ሰው ህይወቱን ከመውደዱ የተነሳ ህይወቴ ባጭር ልቀች ነው ብሎ ነው የሚጨነቀው ያለው ማለት ነው ልጆች አሳዳጊ ሊያጡ ነው ነው የሚለው ቤቴ ንብረቴ ሊቀር ነው ሊወድም ነው ብሎ ነው የሚያዝ ነው ይሄ ነገር አጀል ከደረሰ ጦርነትም ባይደረግ እኮ በተለያየ መልክ እልቂት ሊመጣ ይችላል አንዳንድ ጊዜ የሚጠር ጎረርሽኝ ይመጣል በሺ የሚቆጠረውን ህዝብ አንድ ጊዜ አንዳንድ ጊዜ ደግሞ ጦርነትም ይመጣል አንተ ብትፈራውም ገብቶ ይመጣል ጥላት ማለት ነው አንዳንድ ጊዜ ችግር ይመጣል እና እንደ ያ ቢቀር ደግሞ ኖርማሉ ሞት ሁልጊዜ ጊዜ በየቀኑ ሰው ይሞታል አይደለም ይሄ ነገር እንግዲህ እስካልቀረ ድረስ አላማ ያለውና ዋጋ የሚወጣ ሞት ብትሞቱ ይሻላል ነው ምለው እኔ መመርጥላችሁ ይሄን ነውና በአላህ መንገድ ብትታገሉ ጥሩ ነው ሞት ፈርካችሁ ከሆነ ሞት በመፍራት የሚመለጥ ነገር አይደለም እና ሞት የፈለ ለፈራውንም የደፈረውም እኩል ነው የሸሸውንም ሰው የሸሸም አያመልጠውም የደፈረም ያለ ጊዜው አይወስደውም ማለት ነው ስለዚህ ሞትን ፈርታችሁ አላማ ቢስ መሆን እና። ይልቁንስ ዋጋ ያለው ሞት ብትሞቱ ይሻላል እሱም እንዲነው በአላህ መንገድ ፊ ኢላ ኢዲኒላህ የአላህ እንዲን ከፍ ለማድረግ ብላችሁ ቆርጣችሁ ብትነሱ ምናልባት አጀላችሁ ገና ከሆነም አትሞቱም ጦርነቱም ባሸናፊነት ልትወጡ ትችላላችሁ ከሞታችሁም ደግሞ ዋጋ ቢስ አልሆናችሁም ዝም ብላችሁ ልትሞቱ የነበረውን በጥሩ አላማ ላይ ስለወደቃችሁ ያ ዘላለማዊ ጽድቅን ታገኙበታላችሁና ይህን አውቃችሁ በእኔ መንገድ ብትታገሉና ብትወድቁ ነው የሚመረጥላችሁ ይላል ማለት ነው ከዛ ያው ጦርነት በሚነሳበት ጊዜ ለጦርነት ስኬት የተለያዩ ቅድመ ዝግጅቶች አስፈላጊ ነው እሱ ምንድነው ገንዘብ ወሳኝ ነው ማለት ነው ጦርነት ላይ ገንዘብ ትልቅ ወሳኝ ነው ስለዚህ ብዙ ጊዜ ስለ ጂሃድ በሚያወሳ ጊዜ አላህ Subhanahu Wa Ta'ala እንዳውም አስቀድሞ ገንዘብ ነው የሚያነሳው ወቅን ወይ ፊ ሰቢልላህ ካለ በኋላ አምዋሊኩም ነው መጀመሪያ የሚመጣው አምዋሊኩም ወአንፍሲኩም ነው የሚመጣው ገንዘብ ይቀድማል ማለት ነው ምክንያቱም አንድ ሰው ጦርነት በሚሄድ ጊዜ ትጥቅ ያስፈልገዋል መሰልጠን ያስፈልገዋል ስንቅ ያስፈልገዋል እነዚህ ነገሮች ሳይሟሉ ዝም ብሎ ከሄደ ሄዶ ያው መታረር ነው የሚጠብቀው ማለት ነው ስለዚህ ለዛ ለጦርነቱ ውጤት ቅድመ ሁኔታ ወሳኝ ነው ትጥቅና ስንቁ ማለት ነው ያ ትጥቅና ስንቅ ደግሞ በገንዘብ ነው የምታመጣው ማለት ነው ስለዚህ ገንዘብም ትልቅ ሚና ይጫወታልና በሱም ላይ እንዳት እንዳትነፍጉ እንብላችሁ ጦርነት እሄዳለሁ ማለት አይደለም አኻከ አኻከ ኢነ መለም ለኩለው አኹን ከሳይን ለልሃጃይ بغير سلاح ይላል እና ወንድምህን ጠብቀው ወንድም ለመከራ ለችግር ጊዜ ይበጃል ይላል ማለት ነው እና ወንድምህን ቸልተኛ ከሆን ራስ ወዳድ ከሆን ግን በሰላም ጊዜ ልትኖር ትችላለህ ግን አንድ ቀን ወርከው ሲሰበር ችግር ሲፈጠር ወንድም የሌለው ወገን የሌለው ሰው ወደ ጦርነት ዝም ብሎ ባዶቹን እንደሚሄድ ሰው ነው ይላል ወደ ጦርነት ባዶቹን የሄደ ሰው ምንድነው ፈርግ ነው ነው የሚጠብቀው በቀላሉ መታረር ነው ወይ መማረክ ነው ማለት ነው ስለዚህ ጦርነትን የሚዳኘውና ስኬታማ የሚያደርገው ገንዘብ ነው ገንዘብ ግን በጀህ ማውጣት አለበት ማለት ነው ምክንያቱም ይህ ገንዘብ በጦርነቱ አስፈላጊ ሁኔታ ካላወጣው ገንዘቡም አንተም የጥላት ሰለባ ነው የምትሆነው ነገ ማለት ነው ዛሬ ተዘጋጀህና አስፈላጊውን ነገር ከደረክ በገንዘብህ አትራፊ ትሆናለህ እንደ ነው ማለት ነው ምክንያቱም አንተ ሳትካል ተዘጋይታል ተሰንካል ሁሉ ነገር አሟልተ ተሄድክ በዲል ትወጣለህ እንዛ ጊዜ ጥላትን አሸንፈ ገንዘቡን እንደገና በጥፍ ትጨምራለህ የወጣው ወጭ ብቻ አይደለም ማለት ነው ገንዘብ ላይ የተንቀባቀብ ገንዘቤንም አላወጣም ያው ልጆች ምናልባት የሙቼ ከቀረው ምን ያድጋሉ ምናምን ብለ ባዶ ጅን ብለ ወይም በቂ ያልሆነ መሳሪያ ይዘ አሮጌ መሳሪያ ይዘ ተንገፋፈ ብትሄድ እዛ ያለ አንተና ቸነፈ ማለት ጥላት እዴት ድረስ ይመጣል ማለት ነው ያሱ ሱቁ ኢማራው ሰያራው በሙሉ ተጭኖ ይወሰዳል ማለት ነው ያኔ ገንዘቡም አንተም ማልተረፍከው ስለዚህ በገንዘባችሁ ላይ ገንዘብ በጣም የምትቆጠቁጥና የምታሳሳ ከመሆኗ የተነሳ በጣም አማላይ በሆነ መልኩ ይገልጣል ገንዘብን ለማስወጣት ማለት ነው ገንዘብ የማስወጣት ችሎታ ቅስቀሳ አላህ Subhanahu Wa Ta'ala ያጥበታል እንዴት አድርጎ እንደሚቀሰቅስ ማለት ነው ምክንያቱም ገንዘብ ሲባል ሁሉ ሰው ይደነግጣል ይህችን ነገር ግን የተሻለ ነገር እንደሚያገኝባት ታወቀ እንደምንም ብሎ ጥርሱን ነሶ ቢሆን ያወጣታል ማለት ነው ስለዚህ ምን አለ በልዩ ቅስቀሳ መን ዘልዲ ዩቅሪዱላህ ቀርበን ሐሰና ደሞኑ ከገንዘቡ ለአላህ መልካም የሆነ ብድር የሚያበድር ጎበዝ ማን ነው ይላል ጨረታ ማለት ነው እና ለአላህ የሚያበድር ለአላህ ማበድር ማለት ራሱ ትልቅ ክብር ነው ምን ያህል ባለ ባለጸጋውኛለሁ አላህን ማበድር ከሆንኩኝ በይህን የመሰለ ዝና ይህን የመሰለ ክብር እኔ እኮ ለአላህ የማበድር ነኝ ምን ነው ማለት ነው ይህ ክብር ሰጠ ማለት ነው ለለ ለኔ አላማ እኮ አንድ ነገር አወጣ ማለት ለኔ አበደርክ ማለት ነው ለንሞ አብነ ለአብኒያ ለሆነ ጌታ የሚሰጠው የመጨረሻ ቸር ማለት ይሄ ነው ማለት ነው ለዚያ ምን አይነት ጎበዝ ነው ይሄን የሚያደርገው ይላል ሞራልን ለማነሳሳት ማለት ነው ይሄን ሲባል ግን አላህ ችግረኛ ነው ተናንተ ፍርፋሪ ሳንቲም ይለቅማል ማለት እንዳይመስላቸው ደግሞ በሌላ ቦታ ምን ይላል من يقرض غير عادم ولا ظلوم ይላል በሐዲስ አልቁርስ እና ላልቸገረው የሚያበድር ለማይበድል የሚቸር ማን ነው ይላል ማለት ነው እኔ አቅሪዱላ አቅርበን ሐሰና ማለት ለእናንተ ክብር ልሰጥ ነው እናንተ እንደባለ ጸጋ አድርጌ እኔ እንደለማኝ አድርጌ የቀረብኩት ክብር ልሰጥ ሞራላችሁን ልገነባ እንጂ እውነት አጥቻ አይደለም እናንተም ገንዘባችሁም ምን አይደላችሁም እንደ ይልሃል እንደገና ማለት ነው ማ ገይረ ዘሉሚ ወላአዱ ሰው ብድር ሲጠይቅ ከሁለት አንዱ ነው የሚሆነው ማለት ነው አንደኛ ምን ሰው የሚቀምሰው ያጣ መናጢ ችግረኛ ነው ያባካቸው ወገኖቼ እንደዚህ ሆኜ እያለ ያለቃቀሰ እንትን የሚለው ችግሮት ነው ችግሩ ነው የሚያስለፈልፈው ማለት ነው ሁለተኛ ደግሞ መልቲ ተንኮለኛ ነው አንዳንድ ጊዜ ሳይቸግረው ችግረኛ መስሎ የልመና ቃላቶችን ከሽኖ አዘጋጅቶ ይለምናል ታንተ የበለጠ ባንክ ውስጥ ስንት ገንዘብ አለው ማለት ነው ይሄ ዛሊም ነው ማለት ነው እንደገና በድሮት ያበቃ ብድሩን የማይመልስ በተለያየ ምክንያት እንደዚህ ነው እንደዚህ ነው እያለ ያሻል በመጨረሻ ተስፋ ቆርጠ ትተዋለህ ማለት ነው እንደዛ አካላይ አይደለሁም ይላል አላህ Subhanahu Wa Ta'ala ተካቸዋለሁ ብዬ በዱንያ በአኺራም የገባሁትን ቃል በምንም አይነት ፍንክች አልልም መጀመሪያውንም ቸግሮኝ አይደለም የተበደርኩት እናንተ ልፈትን እንጂ እንደገና ካበደራችሁ በኋላ ደግሞ ይበላናል ሸጉደናል ብላችሁ እንዳትፈሩ እርግጠኛ ነኝ በብዙ ጥፍ ነው ምከፍላችሁ ይላል ማለት ነው አዷፈ ሙዷፋ አድርጎ እና ስለዚህ አላህ Subhanahu Wa Ta'ala እንግዲህ ይሄን የፊ ሰቢልላህ የሚባለውን ነገር በህይወትን በገንዘብም ምን ያህል አስፈላጊ መሆኑን ነው በስልታዊ መልክ የሚቀሰቅሰንና የሚያግባባን ማለት ነው هذا وصلى الله وسلم على النبي وعلى اله لا صلاه والسلام على رسول الله صلى الله عليه وسلم እና አላህ Subhanahu Wa Ta'ala በሺዎች ህዝቦች ሞት ሊያመልጡ ሄደው ባሉበት አለቁ የሚለውን ነገር ያው ታሪኩን ለዚህ ያው ሊያዘው ለፈለገው ነገር መንደርደሪያና ማግባቢያ አድርጎ ነው ያቀረበው ማለት ነው ስለ ጦርነት አስፈላጊነት ሲገልጽ ጉዳት እንዳለው ይታወቃል ግን ጉዳቱ ብቻ ለመታየት ያለበት ጦርነት አንዳንድ ጊዜ ጎጅ መሆኑ ቀርቶ ጠቃሚ ሊሆን ይችላል ማለት ነው ለዛ ጥቅም ሲባል ደግሞ ምስዋት መክፈል ግድ ይሆናል ማለት ነው ምስዋት ካልከፈል ውጤት አታገኝም ምስዋት ደግሞ በነፍስ ብቻ ሳይሆን በገንዘብን ጭምር ነው በቤተሰብ እድ ላይ በተለያዩ ሁኔታው ምስዋት ይከፈላል ማለት ነው ያ ገንዘብ በሚወጣበት ጊዜ ደግሞ የሚያስፈልገውን ትጥቅና ስንቅ በሚገባ ታሟላት የአላህ እርዳታ ተጨምሮበት ለውጤት ትበቃለህ ለዛ ጥቅም ሲባል አላህ በተለይ የገንዘብን ጉዳይ ለማደፋፈር من الذي يقرض الله قرضا حسنا ለአላህ መልካምና ውብ የሆነ ብድር ማን ነው የሚያበድረው ሲል ቅስቀሳ ያደርጋል ማለት ነው ቀርደን ሐሰና ማለት አንደኛ ሐላል ከሆነው ገንዘብ ላክን አንተፈፈ ካፈራው ተጥሩ ገንዘብ ማለት ነው ከዲስ ከሆነ ان الله طيب لا يقبل الا طيبا እንዳለው ሐሰና አይሆንም ማለት ነው ሁለተኛ ሪያ ሱምዓ የሌለበት መሆን አለበት እኔ እኮ ይሄን ጦርነት ብዙ ሚና የተጫወትኩት ነኝ ይሄን ያልሻው ጥቼ ነው ለዚህ ውጤት ያበቃሁት ብሎ መግለጫ የሚሰጥ ከሆነ ነገር ያ ሙራኢ ነው ማለት ነው መን ነው ያም ያበላሽበታል ያ እንዳይሆን ስርዓቱን የጠበቀ ውብና መልካም የሆነ ብድር የሚያበድር ይላል ይህንን ካደረገ ፈይዳይፈሁ ለው አضعفን كثيرا ለእንዲህ አይነቱ ለጋሽ አላህ Subhanahu Wa Ta'ala በርካታ የሆነ ድርብርብ ወረታ ይከፍለዋል ይላል ራስ ማሉን ብቻ አይደለም የሚከፍልህ ከብዙ ጥፍ ደራርቦ ጨማምሮ ነው የሚሰጥህ ማለት ነው አንደኛ ለአንተና ለኡመቱ ነፍር ታመጣለህ ማለት ነው ባወጣ ቁጥር ያ ለዘላለም ታሪክ የሚያወድሰው ትልቅ ዲል ይገኛል ማለት ነው የሙስሊም የበላይነት የዲን መከበር ይመጣል ማለት ነው በዛው ላይ ደግሞ ኢኮኖሚ በኢኮኖሚ ይተካል ማለት ነው አሸናፊ ሆኖ የወጣው ተተሸናፊው ብዙ ምርኮ ማግኘት የማይቀር ነገር ነው ማለት ነው ከዛ በላይ ደግሞ ጀነት የጀነት ደረጃ ደግሞ የተሁሉም በላይ ነው ለአላህ ብሎ ደሙን ያፈሰሰ የደከመ የባተለ ሰው ዋጋው ቀላል አይደለም ማለት ነው እነዚህ ሁሉ ድርብርብ የሆኑ ዋጋዎችን ታገኛላችሁ ሲል ቅስቀሳ ያደርጋል ስለዚህ በአላህ ሙአመላ ሪባ የለም ማለት ነው ያሁን አሁን ገንዘብ በገንዘብ ተበላልጦ ከተለወጠ ሪባ ነበር በእኛ ህግ አይደለም አላህ ግን በራሱ ይሄ እኛን የሚገዛበት ህግ እንጂ ራሱን አይገዛውም ይሄ እና ዳፈ ሙዳፋ አለ እኔ አንድ ሺህ ሰጠኝ ሚሊዮን ልሰጥህ ይችላለሁኝ ሪባም አይሆንብንም ምንም ችግር የለምና ስፍር ቁጥር የሌለው ድርብርብ ዋጋ ልሰጣችሁ የምትፈልጉ እነማን ናችሁ የተወሰነ አውጥታችሁ ብዙ ማን የማግኘት የምትሹ ሲል ይቀሰቅሳል ማለት ነው والله يقبض ويبسط እና ብዙ ጊዜ ደግሞ ስለወጭ ሲነሳ ሰዎች ያቺ ወጣች ገንዘብ ለድህነት ዳርገኛለች የሚለው ስጋት ያጠቃቸዋል እና የሰጠ ሰው ያጣል የጨበጠ ደግሞ ይበለጽጋል የቁጠባ ባንክ እንደሚባለው ማለት ነው ይሄ ደግሞ የጅሎቹ ዜማ ነው ይላል አላህ Subhanahu Wa Ta'ala ማግኘት መስጠትና መንፈግ የኔ ስልጣን ነው ይላል አስር ጊዜ ብትቆጥብ አላህ ዲያ ያለው ሊያድግ አይችልም ማለት ነው እንዳውም ድህነቱ ሳይመጣ ራስን ድህነቱ ውስጥ የብስ ማጥቃለህ አለብኝ ለራስህ የራበ ልጆቼ እየተቸገሩ ዝም ብለ ማስቀመጥ አለብኝ ማስቀመጥ አለብኝ ታርክ ምንድነው የምትፈራው ችግር ነው የምትፈራው አሁን ግን ችግር ላይ ነው ያለው ወናቱ ፍልፈጥሬ መሳፈተ ፍቅር ይባላል ድህነት እንዳይመጣ ድህነት ይኖራል ሰው ማለት ነው ዛሬ ባለበት ጊዜ ታልተጠቀምክ ነገ የለህም ትሞታለህ ልጆች አንተም ባልሆነ ምክንያት ሊያልቁ ይችላሉ ለምዳል አለ ባለው ተጠቀም ነው የሚለው የማገኘትና የማጣት ጉዳይ የኔ ነው አግኝ ያልኩት በመስጠት አይከስርም ከሰር ያልኩት ደግሞ በመቆጠብ አይበለጽግም ይላል አላህ Subhanahu Wa Ta'ala والله يقبض ويبسط እና መጨበጥም መዘርጋትም የአላህ ስልጣን ነው ተፈለገውን ቢሰጥም ይሰጠዋል ጨምሮ ማለት ነው በሰጠ ቁጥር እንደው ማንፈቅቱ ምን ነፈቀቴ ሰው ምንድና ሰው ይሁልፎ እንግዲህ ሙእሚን ከሆነ ይሄ አላህ ቃል ነው ታወጣን የተካሃለሁኝ እኔ ይሁን ባውጣ እኔ ለመተካት ዝግጁ ነኝ እያለ ነው ላ አንተ እንዳፈጠ ተባዶ ልታስቀረ ነው ይያልክ ነው የምትንከባከበው ማለት ነው እና ነብያችንም እንደዛ አለይ ሰላቱ ወሰላም አስማ ቢንቱ አቡበክር ያ የባለቤታቸው ታላቅ እህት ቤት ሄደው አንድ ቀን ምን አሉ አንቲቂ ዩንፈቅ አለይኪ ላቱምሲኪ ላተቅዲዲ አሏት አስማ አላህ እንዲሰጥሽ ከፈለግሽ ያገኘሻትን ነገር ቁጥር ድብቅ አድርገሽ አታስቀምጪ አውጫት ስታወጫት አላህ መተኪያውን ይሰጥሻል ከጨበጥሻት ግን ይጨብጥብሻል አሉ ማለት ነው ፋክት ነው የምንሄደው ካፍሮቹ ካፍር እንደመሆናቸው የራሳቸው ስትራቴጂ የራሳቸውን ትብ በሰይጣን መንገድ የፈለጉትን ያራግባሉ ግን እኛ ሙእሚኖች እስከሆን ድረስ አሁን መስጠትና መንፈቅ ማክበርና ማደየት ያ አላህ ነው ብለህ ግን አንተ መስረት የለብህም ምስራውን ስራ ሰበጉን ከዛ በኋላ ሊሰጥ ከፈለገ ይሰጣል ካልፈለገም አይሰጥህም አንተ እንዲህ በመቆጠብ እንዴት አድርገህ ትበለጽጋለህ ነው የሚለው ወኢለይሂ ቱርጃኡን በመጨረሻ ደግሞ የምትመለሱት ወደ እርሱ ብቻ ነው እናንተም ዲላችሁም የሚወሰነው በእኔ እጅ ነው ነው የሚለው አላህ Subhanahu Wa Ta'ala ይህንን ያወቀ ሰው እንግዲህ በአግባቡ ጌታ ጋር ሙአመላ ካደረገ በዱንያም በአከራም የጠቃሚውንና መልካሙን ውጤት ጌታ እንደሚሰጠው አረጋግጠለት ያውም አቻ ባቻ ሳይሆን ወይም ባንዲ በሁለት ጥፍ ሳይሆን አضعفን ከثيرا ያለቆ ነው አضعف የሚለው ራሱ جمع ነው ርብርብ የሆነ ዋጋ ወረታ የምከፍለው እንደገና ከثيرا ተእኪር ነው በጣም በርካታ የሆነ ስለዚህ በሌላው ቦታ መንጃብል ሐሰነቲ ፈለው 10 አምሳሊ ይላል የመጨረሻ አነሰ የሚባለው የአላህ እዳ ክፍያ የመጨረሻ በርሰንት አንድ በአስር ነው አንድ ብር አወጣ አስር ብር እንደሚተካ አትጠራጠር ማለት ነው የመጨረሻ ትርፍ የሌለው ደካማ ክፍያ ማለት ነው አለበለዚያሳ ila 70 ዲርሃም ባንዳ አንድ ብር አውጥተሃል 70 ብር ተብሎ ነው የሚዘገብልሃል አቤት ማለት ነው ila 70 ሚአት ይላል በሁለት ብዙ አይደለም የሚያባዘው ዘሎ ነጥሮ ነው የሚሄደው ማለት ነው ከሰባት ከሰባ ሰባት መቶ ሊገባ ይችላል ከዛ አላፍ ሺህ ቤት ሊገባ ይችላል ሚሊዮን ቤት ሊገባ ይችላል ወዱ والله يضاعف لمن يشاء والله ذو الفضل العظيم ይላል እና ለምሳሌ ነው እነዚህን ቁጥሮች የምጠቅስላችሁ እንጂ ጣራ ላረግለት አይደለም ለፈለገው የማይለካ የማይደካ አድርጌ ሰጠዋለሁ ይላል ማለት ነው እንግዲህ ይህንን ያወቀና ያመነ ሰው ለማውጣት ይሰብልላ ወደ ኋላ ሊል አይገባውም ግንኛ እኛ በአላህ መንገድ አንድ ነገር ለማውጣት የማናስበውና የማንሞክረው ለምንድን ነው የኢማናችንን ደካማነት በዚህ ልናውቀው እንችላለን ማለት ነው ምን ያህል ነው የሚያንገበግበን አንዲት ነገር ልናወጣ ስንፈልግ ግን ኢማን ያላቸው ሰዎች ይህን ትርፍ በአላህ ወአጅ ስለተረጋገጠላቸው በጣም ደስ እያላቸው ነው እንዳውም የሌላቸውን ጭምር ለመስጠት ይመኛሉ ያላቸውን ብቻ ሳይሆን ማለት ነው እና የአላህን ትሩፋት ለማግኘት እንግዲህ ኢማን ያለው ሰው ጌታ ባዘዘው መንገድ ባሁን ጊዜ አክት ነው ባላህ መንገድ በሚወድ ፊሰቢልላህ ከሆነ አንድም ካንቱ ሊያወጣ የሚፈልግ የለም በሸይጣን መንገድ ከሆነ ግን ለዳንስ ለጭፈራው ለምን ከሆነ ማሻአላህ ነው ሙሳበቃ በአላፍ የሚረባረበው ማለት ነው ምክንያቱም ዝና ጉራ ገለ የሚያልፈተ ሊባልለት ማለት ነው አላህ የሰጠውን ነገር ለአላህ መዋጃ ሲያወጡ ደስ የሚላቸው አሉ ማለት ነው ለአላህ ከተባለች ግን ቅንጣት ሊያወጡ አይፈልጉም ጭራሹንም አይመጡም አይሳተፉም ማለት ነው ወኢለይ ትርጃውን በመጨረሻ ግን የሰራችሁን ሰርታችሁ ወደሱ ትመለሳላችሁ ያነ ዋጋችሁን ውጤታችሁን ታገኛላችሁ ይላል ዋዲ ሙዒድም ነው ማለት ነው አለም ተረ ኢለ መለኢ በኒ እስራኤል ሚን ባዕድ ሙሳ ከዚህ ቀጥሎ ደግሞ ወደ ሌላ ታሪክ ይዞን ይሻገራል ከዚህም ከዛም እንደሚባለው ማለት ነው እና እንዳይሰለች የተለያየ ማርሽን እየቀየረ ነው የሚሄደው እዚህ ደግሞ ወደ በታሪኩ በኩል አንድ ልበላችሁ ከዚህ ቀጥል ይላል አለም ተራ ይህን ኢለል መላኢ ወደ ጀማዓዎች ወደ ህዝቦች ይላል من بني إسرائيل? እነዛ ጀማዓዎች የእስራኤል ትውልዶች የሆኑ ይላል የእስራኤል ትውልዶች ብዙ ነብያት የመጣባቸው በመሆናቸው ብዙ ታሪክ አላቸው በመጥፎም በጥሩ ገጽታ ማለት ነው አሁንም ደግሞ በአንድ ወቅት እስራኤላዊ ላይ የተከሰተውን ታሪክ የሰማህና አወክን አላወክ ከሆነ እነሆ ልንገርህ ይላል ማለት ነው ይህ ስፍለ ታሪክ በማንኛው ዘመን ነበረ ታሪክ ባዲ ሙሳ በጥቅሉ ከነብዩላህ ሙሳ በኋላ ነው ነብዩላህ ሙሳና ሀሩን ካለፉ በኋላ የተወሰነ ቆይታ ቆይቶ ይሄ ታሪክ መጣ ማለት ነው እንደሚታወቀው ነብዩላህ ሙሳን የተቋቸው ዩሻ ናቸው ነብዩላህ ዩሻ ኢብኑ ኑን የሚባሉት ያው ወደ ከዲር ሲሄዱ ይዘዋቸው የሄዱ ተማሪያቸው የነበሩት ህፃን ነበሩ በዛ ጊዜ ኋላሳቸው ሲሞቱ በሳቸው ግር ተተክተው ነብይ ሆኑ ያንን የሳቸውን እንግዲህ ስራ ታጠናቀቁ በኋላ ሳቸው ማጀራቸው ደርሶ ሞቱ ይሻን ማለት ነው ከዛ በኋላ ክፍተት ተፈጠረ ነብይ ሳይላክ የተወሰነ ጊዜ አለፈ ሰዎች እንግዲህ እረኛ ከለላቸው አለቃ መሪ ከሌላቸው እንደ እንስሳ ናቸው በጀለለው ጠባቂ የሌለው ወድ ያው ለተኩላው ለጅቡ ነው የሚጋለጠው ማለት ነው ሸይጣን ይመቸዋል ስለዚህ እነዚህ እንግዲህ ነብያቶች በማከል ጋብ ሲፈጠር መሪዎች ሲቋረጡ ወዳውኑ ሰው ወደ ስሜት ነው የሚሄደው ወደ ፈዋሂሹ ወደ ዘማ ወደ ግዚያዊ ደስታ ነው እንጂ ወደ ኢባዳ ወደ ሆኖ መፍራት የሚባለው ነገር እየተንሸራተተ ይሄድና ሰዎች ወደ ፊስክ ወደ ብልግና ብሎም ወደ ኩፍርና ወደ ሽርክ ይዘፈቃሉ ማለት ነው እና ጠባቂ ሲያጡ የዛ አይነት እንግዲህ ውድቀት ተከሰተ ማለት ነው ከነብዩላህ ሙሳ ከወርቃማው ጊዜ በኋላ ነብዩላህ ሙሳና የሳቸው ተከታይ የሆኑት ያው ዲኑን በሚገባ አሳድገውና አንጸባርቀው የተወሰነ ዘመን ከመሩት በኋላ እነዚህ ታላላቅ መሪዎች ዘወር ሲሉ አሁንም አጅሬ ክፍተቱን ተጠቅሞ ህዝቦችን እንደገና ወደ በላል ወደ ጥሜት ወደ ወንጀል ዘፈቃቸውና ያልተጠበቀ ክስተት መጣ ማለት ነው እና በዚህ እንግዲህ በማዕሲያቸው ሳቢያ አላህ ተቆጣባቸውና የበለጠ እንዲደቁ አደረጋቸው እና በማከላቸው حرام ሐላል የሚባለው ገር ተረሳ ዋጅባትን ተው እስበርታቸው መጋደል መዛረፍ ምን በሚሆን ጊዜ አላህ ተቆጣና የጎረቤት ሀገሮችን አስነስቶ አስወረራቸው ማለት ነው እነሱ ፈለስጢን አካባቢ ናቸው እና ጎረቤት ሀገር ኢራቅ ነው ኢራቅ ላይ በዛ ጊዜ ሀያል መንግስት አለ የሀያል መንግስት መጁሲ ነው እሳትና ፀሐይ ነው የሚያመልከው ማለት ነው በጣም የታወቀ ሀያል ነው አሁን እነሱ ሲወርቁ አጋጣሚውን ተጠቅሞ ያንን ክልል ወደ ወደ ራሱ ግዛት ለመቀላቀል ዘመተባቸው ማለት ነው ምድር ማጣቸውን አጥቶ የገደለውን ገሎ የተረፈውን ማርኮ ምድር በዳስ የሚሆን ድረስ ማለት ነው በዛ መልክ አደቀቃቸውና ለብዙ ዘመናት ተክልላቸው ተባረው ቆዩ ከዛ በኋላ እንደገና ታሪካቸው እየናፈቃቸው ተተታቸው እያሳዘናቸው ከቆዩ በኋላ እንዴት ወደ ታሪካችን የምንመለሰው እያሉ ያስቡ ነበር ተበታት ተበታትነው የተረፉት ማለት ነው ከዛ ያንን ታሪክ ነው አሁን የሚያነሳልን አንድ ህዝብ አንድ ወቅት ሊያድግ ሊያብብ ሊያፈራ ሊበለጽግ ይችላል ሌላ ጊዜ ደግሞ ጌታ ጋር ሲጣላ ሊደቅ ሊወድቅ ይችላል ግን ተስፋ መቁረጥ የለብም ምሪ ድቄት እንደ እስራኤል የሚያጠቃው የለም ግን ብዙ ጊዜ አይወድቁ ውድቀት ይወድቃሉ እንደገና አለቀላቸው ሲባል ደግሞ ይነሳሉ በታሪካቸው ማለት ነው የምንድነው የመመለስ ስልት እና ዘዴ ያቃሉ ማለት ነው በምን እንደመጣባቸው ችግሩ ያቁና ያንደካማ ጎናቸውን አረመው እንደገና ለመመለስ ሲሞክሩ ደግሞ አላህ ፍቃዱ ሆኖ እንዲሳካላቸው ያደርግ ነበረ በወትሮ ጊዜ በተለይ ማለት ነው እና በጣም በተደጋጋሚ ጊዜ ከማንኛውም ኡመት በበለጠ ብዙ ጊዜ ወድቀዋል ብዙ ጊዜ ተነስተዋል በኒ እስራኤሎች ማለት ነው ከዛ አንዱን ክፍል ነው አሁን እናወሳለን እና እነዚህ ሰዎች እንግዲህ በጥላት ወድቀውና ደቀው ከቆዩ በኋላ በያሉበት ያልማሉ ማለት ነው እኛም እንደ ህዝብ መቼ ነው ወደ ሀገራችን ተመልሰን እንደገና ተቋቁመን ራሳችን በራሳችን የምንመራው ከጥላት ጥቃት ወጭ ነው ምንላቀቀው እያሉ ተስፋ ሳይቆርጡ ተውባ እያደረጉ ጌታቸውን እየለመኑና እየጸለዩ ያስቡ ነበረ ማለት ነው በዚህ ሁኔታ ላይ እንግዲህ እያሰቡ ከሄዱ በኋላ አሳብ በሐሳብነቱ ብቻ ለውጤት አያበቃም እንቅስቃሴ ያስፈልገዋል ማለት ነው እንቅስቃሴም ጀመሩ በስውር ማለት ነው በድብቅ በያሉበት ውስጥም በሚስጥር እየተገናኙ የተለያዩ እንቅስቃሴዎች ማድረግ ጀመሩ ማለት ነው ችግሩ ነብይ አልነበረም ነብይ ከሌለ ብዙ ጊዜ እነሱ ታሪክ በነብይ ነው የሚነሳው ነብይ ያለማኖሩ በጣም ያሳዝናቸዋል እንዴት ብለን እንነሳ እንችላለን ይሉ ነበር ያ ከባድና አደገኛ አድቃቂ የሆነ ዘመቻ ሲካሄድባቸው እንዲያውም የነብይ ዘር የሚፈልቅበትን ብሔረሰብ ታርጋ አድርጎ ነው የመጣው ወንድ ልጅ ጭራሽ እስከሚጠፋ ድረስ ማለት ነው እና ላዊ የሚባለው የነብዩላህ ዩሱፍ ወንድም ላዊ የሚባለው ነበረ ለብዙ ዘመናት የሱ ዘር ነበር ነብይ እየሆነ የመጣው ማለት ነው የላዊ ዘር ነው የነብይ የሚፈልቅበት ይታወቃል የላዊ ዘር ደግሞ ሴቶች እንጂ ወንድ ጭራሽ የለም እስከሚባል ድረስ ጠፋ ጥላትም ያቃልና ምስጥሩን የነሱ ዘር የሆነ በሙሉ አጠፋ ማለት ነው ወንዶችም አንድ ሴት ብቻ እርጉዝ ነበረች እሷን እርጉዝ ሴት ደበቋት ይላል ሱብሃንአላህ ሰው አላማ ያለው ሰው እንዴት እንደሚሰራ ይችል ጉሴት ምናልባት ነገ ወልዳ ልጁ ወንድ ሆኖ ነብይ ሊሆን ይችላል የነብይ ዘርናትና ተብላ እሷን ደብቀው አስቀምጧት ይላል ማንም እንዳያገኛል ሌላው ግን በመብራት እየተፈለገ የላዊ ዘር ያለበት በሙሉ ማጡን ሊጠፋ ተደረገ ያ ተሳካላቸውና ያቺ ሴት በድብቅ ወለደች ስትወልድም ወንድ ሆነ ልጁን ሸማዊል ብላ ጠራቸው ወይም ሸምዑን ይላል በአብራይስጥ ቋንቋ ሰሚ አላህ ማለት ነው አላህ ሰማኝ ሌላዊን ዘር የነብይን ምንጭ አያደርቀውም ብዬ ተስፋ አድርጌ ነበረ እና ወንድ ሆኖ ከተወለደ ደግሞ ነብይም እንደሚሆን ተስፋ አለኝ ብላ ጌታዬ ሰማኝ ብላ ጠራችው ስሙን ልጁን ማለት ነው ይህ ልጅ ነው አሁን ከሙሳ በኋላ እንደገና ህዝብን ታድጎ ከውድቀት እንደገና ወደ እድገት የለወጣቸው መሪ ወሳኝ ነው እና ከነብዩላህ ሙሳ በኋላ ሊነብይ ለሁም ባተና መሊካ እና ነብይ ነብዮች እንግዲህ ካንዲ ብሔረሰብ ይፈልቃሉ ከሸምዑን በኩል ሙሉኮች ደግሞ ንጉሶች በሚነግሱ ጊዜ ነብዮች ናቸው የሚቀቧቸው የሚሾሟቸው ማለት ነው እና የፕሬዝዳንት እንደሚ እንደሚሾም ማለት ነው ነብይ ከሌለ የሚቀባላቸው የለም አይባረክም ነብዩ ማለት ነው ያ መሊኩ ስለዚህ ነብይ ሲመጣ ተስፋቸው ለመለመ መሊክም ይመረጣል ሁለቱ ይረሰብ ደግሞ ጎን ለጎን ናቸው የነብይ የሚመነጭበትና ፖለቲከኞች የሚመነጭበት ሁለት የተለያዩ ይረሰቦች አሉ የመሊኮች የሚመጡት በብዛት ከይሁዳ ጀምዕ ነው ወይም ከይሁዳ ከሚባለው ልጅ ማለት ነው ነብዮች ደግሞ ከሸምዑን ነው ማለት ነው አሁን ከሸምዑን በኩል አንድ ህፃን ልጅ ተደብቆ የተወለደ ልጅ አድጎ ነብይ ሆነ ነብይ በሚሆን ጊዜ ተስፋቸው ለመለመና እንግዲህ አንተ ትመራናለህ መንፈሳዊ አመራር ብቻ በቂ ስላልሆነ ፖለቲካዊ አመራርም ያስፈልጋል ታሪኩን ነገሩት ማለት ነው ከኛ ማዕከል አንድ ነብይ መልክ መርጣ ትሾምልናለህ ትቀባልናለህ ያኔ አመራራችን የተሳካ ይሆናል አንተ ወህዩ መመሪያውን ትሰጠዋለህ እሱ ተግባራዊ ያደርጋል ብለው ነገሩት ማለት ነው በዛ መሰረት ይህ ነብይ ይህን ጥያቄ ሲያቀርቡ ያላ ነብዩ ጥንቁቆች ናቸውና በኒ እስራኤሎች በተለይ ወስላቶች መሆናቸውን ያቃል ማለት ነው ምን አላቸው እንቃሉ ነብዩ ለሁም ወአስራ ከኛ መካከል አንድ ንጉስ መርጠ ሰይምልን ብለው ጠየቁት ነብዩን ማለት ነው ይህን ካደረክ ኑቃቲል ፊ ተመልከት በአላህ መንገድ ላይ ሆነን ዲናችንን ከፍ ለማድረግና ህልውናችንን ለማስከበር ባጭር ታቀን እንታገላለን መሪ አታጋያተን እንጂ እኛ ለፈሪዎች አይደለንም ስለዚህ አሁን አንተ ነብይ ከሆንክ በአላህ በረከት መሊኩን ምረጥልን መሊኩ ተተሰየመ ሁለታችሁ አመራሮች እስካሉ ድረስ እኛ ደግሞ ለመብታችን ለዲናችን ለተጋርሎ እናደርጋለን የሚል አቤት ታቀረቡ ለነብዩ ማለት ነው ያኔ ነብዩ ምን አላቸው ቃል አላሰይቱም እንኩቲባ አለይኩም القتال አላ ተቃቲሉ የአላህ ነብዮች እድሜያቸው ለጋም ቢሆን በሳል ናቸው ሁልጊዜ ማለት ነው እና አሁን እናንተ አይደርስ መስሏችሁ ለመሊክ ንጉስ ሰይምልንና ጦርነት እናደርጋለን ይጥላያላችሁ ትገነፋላችሁ ምናልባት ይሄ ነገር ቢሆንላችሁ ላትጋደሉም ትችላላችሁ እንዳትጋደሉ ሰጋለሁ እርግጠኞች ናችሁ አላቸው ቃል ያስገባቸው ማለት ነው እና ዝም ብሎ የማይሆን ነገር እኮ አድርጋለሁ በደንፋት ያለ ነው ሁልጊዜም ግን ይሄ ነገር አሁን ባለስልጣኑ ቢሰየምላችሁ ከዛ ከባለስልጣን ጋር አብራችሁ እውን ትታገላላችሁ እናንተ እርግጠኞች ናችሁ አላቸው በሚላቸው ጊዜ ምን አሉ ቃሉ ወማለና አላ ንቃቲለ ፊ ሰቢልላህ ለምን ማድረግ ነው እኛ በጌታችን በአላህ መንገድ የማንጋደልበት ምን ምክንያት አለ ምክንያቶች ሁሉ እንድንጋደል የሚጋብዙ እንጂ እንዳንጋደል የሚያደርግ ምንም ምክንያት የለም ለምን ትጠራጠራለህ አሉት ማን ነው በእርግጠኝነት ኮስተር ብለው እንዳይ እንዲጋደሉ የሚያደርጋቸውን ደግሞ ምክንያታቸውን ብሶታቸውንም ገለጹለት ምናሉ ወቀድ ኡኽሪጅና ይንዲያሪና ወአብናኢና እኛኮ ባይተዋር ሆነን ያለ ነው እያለን እንደለለን ሆነናል መብት የለን አገር የለን በተሰብ የለን በማንም ቦታ ተወታተን ተዋርደን ነው ያለ ነው ታገራችን ተፈናቅለናል ከልጆቻችን ተነጣጥለናል እና ይሄንን ግፍ ለማስወገድ የማንታገልበት ነገር የለም የአላህ መንገድ ከመሆኑ ባሻገር ማለት ነው የህልውና ጥያቄ አለ አንድ ህዝብ እንደ ህዝብ የራሱ ሀገር የራሱ ወገን ሊኖረው ይገባል ያንን አጥተናል በጥላቶቻችን ተረግጠናልና ያው ከሀገራችን አባረውን የማንም አገልጋይ ገረድ ሆነን ያለ ነው እንደገና ልጆቻችን ይኑሩ አይኑሩ አናቅም ተበታትነን ነው ያለ ነው ልጅ በሌላ ሀገር ተማርቆ ሄዷል እኛ በሌላ ሀገር ነው ያለ ነው ሀገራችንን ቤተሰባችንን አጥተን እንዴት አርገን እኛ ማንዋጋበት ምክንያት አለ በማለት እርግጠኛ ሆነው እንደሚዋጉ ነገሩ ለነብዩ ማለት ነው እና ነብዩ ሸምዑን ይሄንን በሚያረጋግጥ ጊዜ እሺ እንግዳው ጌታዬን ጠይቅላችኋለሁ ፈቃዱ ከሆነ ያደርግላችኋል አላቸው ማለት ነው ፈለማ ኩቲባ አለይሂም القتال እና በጥያቄው መሰረት ነብዩ አለይሂ ሰላም ያው ጌታቸውን ጠይቀው ፍቃዱን ሲቀበሉና ባለስልጣኑም ሲመረጥላቸው ተጋደሉ ሲባሉ ተወለው ኢላ ቀሊላን منهم እና ጅሬ ይሄው ስለሆኑ እንደገና በጣም ጥቂቶቹ ብቻ ሲቀሩ አብዛኛዎቹ ወገቤን አሉ ማለት ነው የተለያየ ምክንያት እየፈጠሩ ወደ ኋላ መንጠባጠብ ጀመሩ ይሄ ነው ሰው እንግዲህ የማይደርስ መስዋዕት በምን እንደሚባለው መጀመሪያ አንድ ነገር በሌለበት ጊዜ ፈሪው ሁሉ ጀግና አንበሳ ይሆናል ለዚህ ነገር ለምን አትመሩንም ለምን እንደዚህ ነገር አይፈጠርም የሚለው ይበዛል ያቺ ነገር ግን ወደ ተግባር ስትመጣ እንደገና ይንጠባጠባል ማለት ነው ኢላ ቀሊለ ሚንሁም በጣም ጥቂቶቹ ብቻ ሲቀሩ አብዛኛዎቹ ግን ያ የተጠየቀው ነገር ገቢራዊ ሆኖ በጌታ ፍቃዱ ሲመጣና ንጉሱ ሲሰየም በተግባር የሚሳተፉት በጣም ጥቂቶች ሆነው ተገኙ ይላል ልክ ነብዩ እንደፈራው ይሄ ነገር ባስፈቅድላችሁ ላትጋደሉ ትችላላችሁ ብሎ ነበር ያለው ነገር ሆነ ማለት ነው ተወለው ኢላ ቀለለ ምንሁ ማለት ወደ ኋላ አሸገሸጉ ብዙዎቹ ማለት ነው ጥቂቶቹ ብቻ ሲቀሩ والله አሊሙም ቢዛሊሚን እነዚህ ግበኞች በደለኞች ናቸው ወትሮውንም የማያደርጉትን ነገር እናደርጋለን ብለው ሲደነፉ ቆዩ አሁን ግን እነዛን ጥቂት ሙእሚኖች ለችግር አጋልጠውና አጋፍተው እነሱ ወደ ኋላ ገሸሽ ሊሉ ሞከሩ እንደዚህ እንደሚያደርጉ ወጥሮ ማቅ ነበር ይላል አላህ Subhanahu Wa Ta'ala ዛሊሞች ናቸው እነዚህ ግፈኞች ናቸው ይህ ሁሉ ዘማኒ ወመካን ያለ ነገር ነው ማለት ነው ሰዎች አንድ ነገር ወመታ ጊዜ ለምን አይደረግም የሚለው ሙናፊቁ ነው እንደውም የሚበዛው ለመቆስቆስ ማለት ነው ያ ነገር ግን ገቢራዊ ሊሆን በሚሞከርበት ጊዜ እንደገና ይፈልዝልሃል ማለት ነው እየጣለ እያጋለጠ እየተንጠባጠበ ኋላ ጥቂቶች ብቻ ይቀራሉ እነዛ ጥቅቶች ግን ጥሩ ከሆኑና ጌታቸው ጋር ግንኙነታቸው ጤናማ ከሆነ እነሱ ናቸው ታሪክ የሚሰሩት ማለት ነው ወቃለ ለሁም ነብዩም እና ነብዩ እንግዲህ ነብይ መሊክ ንጉስ ምረጥልንና ሰይምልን ብለው ባቀረቡት ጥያቄ መሰረት ያን ጥያቄ ተቀብሎ ስራውን ጀመረ ከጌታው ጋር እየተወያየ ሰዎቹ እንደዚህ ብለዋልና ያው ንጉስ የሚሆነውን ሰው አንተ ምረጥና ንገረኝ ጌታዬ ብለው ጥያቄ አቀረቡ ያኔ መልስ ሰጣቸው በጌታ በኩል ማለት ነው ያኔ ከጌታ ያገኙትን መልስ ይዘው ወደ ህዝቦች በመምጣት قال لهم نبيهم ان الله قد بعث لكم طالوت መሰረት አላህ Subhanahu Wa Ta'ala ጧሊት ጧሉት የተባለ ግለሰብ ንጉስ እንዲሆንላቸው መርጦላችኋል በጧሉት መሪነት መሰባሰብ አለባችሁ የሚል መግለጫ ሰጡ ነብዩ ማለት ነው ያላህ ህክማ እንግዲህ ነብዩ አሉ ለነብዩ ለሪሳላ ብቻ አደረገና የፖለቲካ አመራሩን ለሌላ ፖለቲከኛ ሰጠው ማለት ነው እና እሳቸው የተሰጠው መመሪያ ብቻ ማስፈጸም ነው ያለባቸው ጣሩት የሚባል ግለሰብ ነው መልክ የሚሆነው ብሎኛል በሱ ስር ተሰባሰቡ ብለው ነገሯቸው ማለት ነው ያኔ ይሄ ፈተና ነውና ሁልጊዜም ዱንያ የሚመጣው እነዚህ ሰዎች ደግሞ በታሪካቸው የለመዱት አንድ ነገር አለ ቅድም እንዳልኳቸው የላዊዘር ነብይ ይመጣለታል የሁዛ ዘር ደግሞ መልክ ይፈጠራል አሁን ግን መልኩ የመጣው ባልተለመደው ብሔረሰብ ነው ማለት ነው በተራ ብሔረሰቦች ላይ እስከዛሬ ስልጣን ቀምሰው የማያውቁት ማለት ነው ማህሩሞች ያኔ እነዛ ሲጠቡ የለመዱት እጆች እንዴት አባቱ ብሎ የሄደ ሀገር ደግሞ ንጉስ ይሆናል ብለው ርፍ የትናንትናው ዓላማ ተረሳና ከዱኽሪጅና እንዲያሪና አብናኢና የሚለው ቀረና ለስልጣን የሚቋምጡ መሆኑን አጋለጡ ራሳቸው ራሳቸው ሊያሾሙ ነበረ ማለት ነው አሁን ግን ስልጣኑ እናንተንማ አይገናችሁ ቁጭ በሉ አላላ ለስንት አመታት የሀገርን ወገንን አደጋ ላይ ጥላችሁ ለዚህ ሁሉ ዲክቴት ያበቃችሁት እናንተ አይደለም የዘረን ጉሳን እያላችሁ እናንተ እንደጣው አምልኮ ህዝብ ሁሉ ከሳራ ያመጣችሁት እናንተ ናችሁ ደግሞ ለእናንተ ስልጣን አይሰጥም አላላ ስለዚህ ስለወደቀው ለተረሳው ህዝብ ነው የምሰጠው አለ ይሄ ነው የዚህ ዓለም ችግር ሁሉ ጊዜ ማለት ነው ስልጣን የለመዱ ሁሉ ጊዜ ርኩሳን ቢሆኑ እኛ መግዛት አለብን እስከ ዳርቻ ድረስ ይላል ማለት ነው ሌላው ግን እንደ ሰው አይቆጠርም አገልጋይ አሽከር መሆን አለብህ ነው የሚባለው ያም ተታደለ ነው አሽከርነቱንም አይደል ስለዚህ አላህ ግን Subhanahu Wa አዲል ነውና እናንተ እናንተ እስከዛሬ ባልጋችኋል በስልጣን ተሞክራችኋል ብቃት የላችሁም ወድቃችኋል ካሁን በኋላ ትኩስ ኃይል ያስፈልጋልና ከወደቁት ህዝቦች ይላል ማለት ነው እና የወደቁት ህዝቦች እንደሚታወቁት በኒ እስራኤሎች 12 የጀግኖች ናቸው የያዕቆብ ልጆች ከነዛሁን አንዱ በላዊ አንዱ በይሁዳ በኩል ነበር እየተሽከረከረ የመጣው ማለት ነው ለመጀመሪያ ጊዜ ወደ ሶስተኛ አካል ተሻገረ ነው ማለት ነው ሙልኩ ስልጣኑ ወደ ተራ ወደ ጎስቋላዎቹ ቢረሰብ ሄደ እርግጥ በዘራቸው አንድ ናቸው እነዛ ጎስቋላዎቹ በተሰብ ተወካዩ ማን ሆኖ ተመረጠ ጮኛው ማን ሆኖ መጣ ጧሉት ጧሉት ማለት ቆዳ ፋቂ ሰውዬ ነው አላህ ይፈትናል ቆዳ ፋቂ ወይ ሸማኔ ንጉስ ይሁን ሲባል እንኳን በኒ እስራኤል ሌላውን በቀላል አይቀበሉም ቆዳ እየፋቀ ያችን እንግዲህ እንትን እያለ የሚበላ አጥጅ ነው አንድ አያለው እሱ ጠፍቶት እሱ እየፈለገ እያለ ነው አላህ ንግስና የሰጠው ማለት ነው ስለዚህ አሁን ጊዜው እንዴት እያለቀ ስለሆነ እንዴት እንደተንጠለጠለ ያድራል ነገ አላህ ፈቃዱ ከሆነ እናጠቃልለዋለን ወሰለላሁ ዐላ ነቢይ ወአሊሂ